አመን አባ እምቢ ያለ ሲቀር ጀነት አለመግባት ሰዎች በምርጫቸው የሚወስኑት ነገር ነው ማለት ነው። የጀነት መንገድ እየፈለጉ እየታገሉለት ከልባቸው ነይተው የሚያጡት ሰዎች የሉም ማለት ነው። ከአላህ ዘንድ ጥሪው ለሰው ልጆች ሁሉ በእኩልነት በሩ ክፍት ነው ማለት ነው። የለፋ ሁሉ በትክክለኛ ንያ እስከለፋ ድረስ ያገኘዋል። እምቢ ያለ ብቻ ነው ከጀነት የሚቀረው። እና የኔ ኡመት በጠቅላላ ጀነት ይገባል፣ እምቢ ያለ ሲቀር። አላህ ከሚገቡት ያድርገን። እና አነጋገሩ ትንሽ ሰሃባዎችን ግራ አጋብቷቸው ስለነበር ጀነትን የመሰለ ኒዕማን አግባ ተብሎ እምቢ የሚል ሰው መኖሩ የሚከብድ ሆነው ስላገኙት ቂለ ተባለ ይላል ተጠየቁ ወመን አባ ኑስኸቱል ሐፊዝ ላይ ወመን ያባ የሚል አለ እምቢ የሚል ማን ነው ተብሎ ተጠየቁ እሳቸው ጀነት ግባ ተብሎ ና ግባ ሲባል እምቢ የሚል ማን ነው ቃል ከዛም እሳቸው አሉ መን አጣዓኒ የታዘዘኝ ሰው አሉ እኔን የሚታዘዝ እኔን የሚከተል ሰው ደኸለል ጀነ ጀነት ገባ። ይሄ ነው ጀነት ይገባል የተባለው የኔ ኡማ። ወመን ዓሳኒ ያመፀ ያስተባበለ ከትእዛዜ የወጣ ደግሞ ፈቀድ አባ በእርግጥም እምቢ አለ። ጀነት ግባ ሲባል እምቢ ያለው ሰው ይሄ ነው ተብሎ ተነግሮናል። እና ነቢያችን አለይሂ ሰላቱ ወሰላምን መታዘዝ ብቸኛው የጀነት መንገድ ነው። እሳቸውን መከተል ጀነት ለማግኘት አማራጭ የሌለው መንገድ ነው። በዚህ ሐዲስ መሰረት የጀነት መንገድ እሳቸው ናቸው። በሌላ ሀዲስ ላይ አንድ የተናገሩት አለ ኡመቲ ኡመቱን መርሑማ ለይሰ ለሃ አዛቡን ፊል አኺራ የሚል የኔ ኡመት ከቀደምት ነቢያት ኡመት አንጻር ሲታይ የአላህ ረሕመት የወረደበት የታዘነለት ኡመት ነው በአኼራ አዛብ የለውም አላህ በዱንያ ላይ አድርጎላቸዋል ብለዋል አላህ ከነሱ ያድርገን በአኼራ ከሚድኑት ጀነት በራህመቱ ከሚገቡት አላህ ያድርገን። ከባቡ ጋራ ሙናሰባው ምንድነው ከተባለ ያው ከላይ የእሳቸውን ሱና መከተልን የሚመለከት ባብ ስለሆነ አሁንም ጀነት ለመግባት ብቸኛው መንገድ እሳቸውን መታዘዝ የእሳቸውን ሱና መከተል መሆኑን ያሳየናል የሚለውን ለመግለጽ ነው። ወለሁማ አይ ሊልቡኻሪ ወሙስሊም ቡኻሪና ሙስሊም በዘገቡት ሌላ ሐዲስ ደግሞ عن أنس رضي الله عنه كأنس بن مالك رضي الله عنه بتلالفوا قال እንደዚህ ይላል አነስ ሲናገር جاء ثلاثة رهط ሶስት ሰዎች ወይም ሶስት ጀማዓዎች መጡ ረህጥ ማለት ከሶስት እስከ ዘጠኝ ያለ ማለት ነው። ከአስር ያነሰ ከሁለት በላይ የሆነ ከሶስት እስከ ዘጠኝ ያለ በጠቅላላ ራህጥ በሚለው ይጠራል ማለት ነው። እና ሶስት ሰዎች መጡ ኢላ አዝዋጅ ነቢይ ሰለላሁ ዐለይሂ ወሰለም ወደ ነቢያችን ዐለይሂ ሰላቱ ወሰላም ባልተቤት ዘንድ መጡ። ለምንድን ነው የመጡት? የስአሉነ ሊጠይቁ አን ዒባደት ነቢይ ሰለላሁ ዐለይሂ ወሰለም የነቢያችን ዐለይሂ ሰላቱ ወሰላም ዒባዳ ምን ይመስል እንደነበር ለመጠየቅ መጡ። ፈለማ ኡኽቢሩ ቢሃ በእሷም በተነገራቸው ጊዜ ዒባዳቸው የአምልኮ ስርዓታቸው ምን ምን ይመስል እንደነበር ሲነገራቸው ከአነሁም ተቃሉሃ አሳንሰው አዩት። ትንሽ ነገር አድርገው ተመለከቷት። ለማለት የተፈለገው የመጠን ጉዳይ ማለት ነው። ንቀው ተመለከቷት፣ ናቋት ለማለት ሳይሆን መጠኑን ብዙም አላካበዱትም ለማለት ነው። እያንዳንዱ እቺ ትንሽ ነች ብሎ ተመለከታት እንደማለት ነው። وعليكم السلام ورحمة الله وبركاته برادر الراهد هذا إهن كارغو بهالا فقالوا ألو وأين نحن من النبي صلى الله عليه وسلم وأين نحن إن يايثني علينا من النبي عليه الصلاة والسلام فالله نبي أنصار سنتي يثني علينا من لا عين يلن ساتشو قد غفر له ما تقدم من ذنبه وما تأخر قد غفر له برغت يقرته لوال كجيتاتشو فالله زند ما تقدم من ذنبه ከዚህ በፊት ያሳለፉት التفات ስህተታቸው وما تأخر ودفيت مسروتم ካለ الله كلهم ይቅር ብሏቸው ሳለ ታዲያ እኛ የት ነው ነው? እኛ እንደዚህ አይነት የይቅርታ ቃል ኪዳንን ያላገኘን ሰዎች አሁን እሳቸው የሰሩትን ለመስራት እንዴት ያቅተናል በማለት ቃል መግባት ጀመሩ። ፈቃለ احدهم አንደኛቸው ምን አለ? አማ አና እኔ ግን አለ ፈኡሰሊ ለይለ አበዳ አለ ከአሁን በኋላ ሌሊቱን ሙሉ ለዘላለም ነው የምሰግደው አለ። መለስ አድርጎ ሌሊቱን ሙሉ ሰግዳለሁ ካሁን በኋላ አላርፍም ማለት ነው። በቃ ወላ አርቁድ ምንም አይነት እረፍት የለም። ሌሊቱን ሙሉ ሰግዳለሁ። ወቃለ الآخر ሁለተኛው ደግሞ አለ አና አሱሙ ነሃር ቀኑን ሙሉ ጾማለሁ ሁሌም በዘውታሪነት ወላ ኡፍጢር አላፈጥርም በምሽት ጊዜ ማለት ሳይሆን የማፈጥርበት ቀን የለኝም ማለት ነው። በቃ አጠቃላይ አመቱን ሙሉ በጾም አሳልፈዋለሁ። 24 ሰዓት አላፈጥርም ከሆነ ይሞታል ሰው ነውና እና አላፈጥርም እድሜ ልኬን እንደ ጾምኩ ነው አለ። ወቃለ الآخر ሶስተኛው ደግሞ ሌላው ምን አለ? አና አዕተዚሉ ኒሳ ሴቶችን እርቃለሁ አለ። ሚስት ማለት ነው። ያው ትዳርን እርቃለሁ ፈላ አተዘወጁ አበዳ ለዘላለም አላገባም አለ። ራሱን ምን ሊያደርግ ነው? ለአላህ አሳልፎ ሊሰጥ ማለት ነው። فجاء النبي صلى الله عليه وسلم يا الله ملكتنيام ወደ እነሱ መጡ ኢለይሂም ወደ እነሱ መጡና فقال እንደዚህ አሉ አንቱም الذين እናንተ ማለት እነዚያ ናችሁ እንዴ ቁልቱም ከዛ ወከዛ እንደዚህ እንደዚህ ብላችሁ ስትናገሩ የነበራችሁት እናንተ ናችሁ አሏቸው። አማ ወላሂ አሉ እነሆ ነገሩ ለማለት ነው። በአላህ እምላለሁ አሉ ሲናገሩ፣ ኢኒ እኔ አሉ ለአክሻኩም ሊላህ ከእናንተ በበለጠ መልኩ አላህን ፈሪ ነኝ አሉ። ወአጥቃኩም ለሁ ለእርሱም በመጠንቀቅ ከእናንተ በላይ ጌታዬን የምጠነቀቅ ሰው ነኝ። ታዲያ ያሁኖ ሳለ ከእናንተ በላይ ፈሪውና ተጠንቃቂው ሆኜ ሳለ ላኪኒ ነገር ግን እኔ አሱሙ ወኡፍጢር እጾማለሁም የማፈጥርባቸውም ቀናቶች አሉ የምበላባቸው ወኡሰሊ ከሌሊቱም ክፍል ለጌታዬ እሰግዳለሁ ወአርቁድ ለአካሌም ረፍት በመስጠት አርፋለሁ ወአተዘወጁ ኒሳ ሴቶችንም አገባለሁ አሉ ይሄ ነው የኔ ተግባር ፈመን ረጊበ የጠላ ሰው አሉ ከፊት ለፊቱ አን ስለመጣ ረግባ ጥላቻው እዚህ ጋር ፈመን ረጊበ የጠላ ሰው አን ሱነቲ ከኔ ፈለግ ከኔ ሱና ከኔ ጎዳና የሚጠላ ሰው ፈለይሰ ሚኒ ከኔ አይደለም አሉ የአላህ መልእክተኛ የሰዎቹን አካሄድ ተቃወሙና አስተካከሏቸው እኔ ከእናንተ የተሻለ አላህን ፈሪ የጌታዬን ህግ በማክበር ተጠንቃቂ ሆኜ እያለ ግን ለሁሉም ነገር ሐቁን ሰጣለሁ። በዚህ መልክ ሚዛናዊ ሆኖ መሄድ ነው በማለት አስተካከሏቸው። እስልምና በዚህ መልክ ነው። ስለዚህ ምን አለ ማለት ነው? ከዚህ ውስጥ የምንማረው ትምህርት አንደኛ የመጀመሪያው ሰውዬ ሌሊቱን ሙሉ ሰግዳለሁ አለ። ሰውነት በአንተ ላይ ሐቅ አለው፣ እረፍት ያስፈልገዋል። ሙሉ ሌሊቱን አንደኛ ሰግደህ አትችለውም፣ ሁለተኛ በጊዜ ሂደት ትሰላቻለህ፣ ዒባዳውም ላይጣፍጥህ ይችላል። ስለዚህም እረፍት ያስፈልገዋል ሰውነትህ። የቻልከውን ያክል ስገድ፣ እረፍ ነው። አይደለም እንደዚህ አይነት የሱና ሰላቶችን እንኳ ይቅርና ሀታ ፈርድ ሰላት ላይ በሐዲስ እንደተነገረው እንቅልፍ እየተጫጫነህ እንኳ ቢሆን ፈርድ እንኳ ቢሆን አትስገድ ነው የሚባለው። አታቅምህ ምናልባትም ራስህንም ትረግም ይሆናል በእንቅልፍ ልብህ እየሰገድክ ዒባዳህም ትርጉም እንዲኖረው ሀታ ፈርድ ከመስገድ በፊት እንቅልፍ ከተጫጫነህ ተኛ ትንሽ በረድ አድርግለትና ሲበርድልህ ተነስተ ስገድ ነው ስለዚህ ይህን ተግባራቸውን ተቃወሟቸው ሰውነታችንም ሀቅ ስላለው ማረፍ ይገባዋል የሚለውን ከኢስላም ተምረናል ከሌሊቱ ሰዓት ደግሞ አቅምህ የቻለውን ተነስታ ለጌታ ተሰግዳለህ። አፍደሉ ሰላቲ ባዕደ አልፈሪዳ ሶላቱ ረጁሊ ፊ ጀውፊ ሌይል ተብሏል በሐዲስ። ከፈርድ ሰላት ቀጥሎ ከሰላቶች ሁሉ በላጭ የሆነው አላህ ዘንድ የትኛው ነው? በሌሊት የሚሰገድ ሶላት ነው። ግዳጅ ባይሆንም ማለት ነው። ሁለተኛውን ደግሞ በመጾም እድሜ ልኩን የሚጾመውን ሰው ነው የተቃወሙት። ሐታ በጾም እንኳ አላህ ዘንድ የተወደደ ጾም የሚባለው ስያሙ ዳውድ አለህ ሰላም የነቢዩላህ ዳውድ አለህ ሰላም ጾም ነው አንድ ቀን ይጾማል አንድ ቀን ያፈጥራል እነዚህ ይሄ ግን አመቱን ሙሉ ሊጾም ነው የፈለገው አይሆንም እኔ እጾማለሁ አፈጥራለሁ እንዳሉት የእሳቸውን ሱና በመከተል ረመዳንን የሸዋል ስድስት ቀን ሰኞና ሐሙስ በወር ሶስት ቀን የመሳሰሉትን አላህ የወፈቀው ይጹም ከዛ ውጭ ያለውን ደግሞ ያፍጥር። ሁልጊዜ መጾም ክልክል ነው ማለት ነው። ከእሳቸው ሱና ማፈንገጥ ነው። ሶስተኛው ደግሞ ከትዳር መራቅ ባህታዊነት በእስልምና የለም። ላራህባንየተ ፊል ኢስላም ተብሏል። ትዳር መመስረት ግድ ነው። እንደውም ሱና ሙአከድ የጠነከረ ሱና ነው። ስሜት የሚያስቸግረው ሰው ከሆነ ደግሞ የትዳር ጣጣውን መሸፈን ከቻለ ዋጅብም ነው ብለዋል ዑለማዎች። ለምን ኋላ ላይ ሐራም ላይ ሊወድቅ ይችላል። ራስን ከሐራም መከላከል ደግሞ ግዳጅ ነው፣ ዋጅብ ስለሆነ ለሱ ዋጅብ ይሆንበታል። ከዚህ በመነሳት ማግባትም ጥሩ ነው። ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩም አልባአተ ፈልየተዘወጅ። እናንተ የወጣት ስብስቦች ሆይ የትዳርን ጣጣ ከእናንተ መሸፈን የሚችል ካለ ያግባ ነው። አይንን ይሰብሩለታል፣ ለብልቱም መከላከያ ይሆነዋል ነው። ያልቻለ ጾምን ያብዛ ተብሏል። ይህንን ሀዲስ እንግዲህ አሁንም የምንወስደው ትምህርት ምንድን ነው ቢባል የነቢያችን አለይሂ ሰላቱ ወሰላምን ሱና መከተል እንዳለብን ነው። ዲን አልኢስላም ዩስር መሆኑንም እግረ መንገድ እንረዳለን። ኢስላም ገር ነው። ከሰው ልጅ ተፈጥሮ ባህሪ ጋር አብሮ የሚዛመድ ዲን ነው ማለት ነው። አላህ የሚያስቸግረንን ነገር አይደለም የደነገገልን ማለት ነው። ለእያንዳንዱ ነገር ሐቁን ስጠው ሰውነትህም የሚገባውን ሐቅ ስጣት ተብሏልና። ወደ ቀጣዩ ሐዲስ እንሂድ። وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال كأبي هريرة بتلالف حديث يا الله ملك تنيان دزيها بدأ الإسلام غريبا እስልምና ባይተዋር ሆኖ ጀመረ አሉ። እንግዳ ሆኖ ባይተዋር ሆኖ ጀመረ። ወሰየዑዱ ገሪባ ወደፊትም እንደዚሁ ባይተዋር ሆኖ ይመለሳል እንግዳ ይሆናል በሰዎች መካከል ማለት ነው ከማ በዳ ልክ እንደጀመረው ፈጡባ እንኳን ደስ ያላችሁ ይላል የመስራች ነው ቃሉ ከሊመቱ ተብሽር ነው ሊልጉረባ ለባይተዋሮች የዛኔ ኢስላም እንግዳ ሆኖ በሚመለስበት ጊዜ ለባይተዋሮች እንኳን ደስ ያላቸው። ረዋሁ ሙስሊም ሙስሊም የዘገበው ሰሂህ ዘገባ ነው። በሌላ ሀዲስ ላይ ግን የተሟላ መመሪያ አለው። ፈቂለ መኒል ጉረባ ማን ናቸው ጉረባዎች ተብሎ ነቢያችን ሰለላሁ ዐለይሂ ወሰለም ተጠይቀዋል። ፈቃል እሳቸውም ምናሉ አለዚነ ዩስሊሑን ኢዛ ፈሰደ ናስ ሰዎች በተበላሹ ጊዜ ከዲን በወጡ ጊዜ የሚያስተካክሉ የሚያበጁ ናቸው ተብሏል። አሁን ወደ ሐዲሱ ጅማሪ ስንመጣ በደአ አልኢስላሙ ገሪባ እስልምና እንግዳ ሆኖ ጀመረ ሲባል ምን ማለት ነው እንግዳ የሚለው ነገር የተከታዮቹ ብዛት ነው የሚል ያው አንድ ተፍሲር ተሰጥቶታል። ነቢያችን አለይሂ ሰላቱ ወሰላም አንድ ሰው ሆኖ ነው እንግዲህ በወቅቱ የነቢያትን ትምህርት እስልምናን ለማህበረሰባቸው ሽርክ ጣዖት አምላኪ ለነበረውና በሽርክ ለተዘፈቀው ማህበረሰብ ዳዕዋን ያደረጉለት ሲጀምር በተከታይ ብዛት ይኸው በጥቂት ሰው ነው የተጀመረው ማለት ነው ወደፊትም እንደዚሁ ይመለሳል ሲባል ያው ይሄውን ነው በዚሁ በእስልምና ላይ የሚጸናው ሰው ጥቂት ይሆናል ቂያማ ሊቀረብ አካባቢ ነው ዛሬ እንግዲህ እንደምናየው ዘ ፋስተስት growing religion ኢን ዘ ወርልድ ነው ኢስላም። በዓለማችን ላይ ከፍተኛ ፍጥነት በከፍተኛ እድገት እየተስፋፋ ያለ ብቸኛ ሃይማኖት ነው። መጨረሻ ዘመን ላይ ግን እንግዳ ይሆናል። በምን መልክ ነው ሲባል እንግዲህ አንድ የተሰጠው ትርጉም የተከታዩ ቁጥር ቢበዛም የሚተገበረው ሰው ግን የለም የሚል ተፍሲር ተሰጥቶታል። ጥቂቶች ብቻ ናቸው በቃ በእምነቱ ላይ ጸንተው የሚታዩት ነው። ካልሆነ ደግሞ ወይም ሰዎች ተመልሰው ወደ ኩፍር ይገባሉ ነው። በቃ መጨረሻ ዘመን ላይ እንደገና ሰዎች ወደ ኩፍር ይመለሳሉ፣ ተከታዮቹ ጥቂት ይሆናሉ ነው። ካልሆነም ያው በስመ ሙስሊሙ ቁጥሩ በዛ ያለ ሆኖ በተግባር ግን የሚታየው ያነሰ ነው። ያው ያም ሆነ ይህ እስልምና ላይ ያለው ሰው ጥቂት ይሆናል። አላህ ከጥቂቶች ያደርገን፣ እንግዲህ ከሚጠፉት አያድርገን። ፈጡባ እንኳን ደስ ያላቸው ተባለ። ወይም ደግሞ ያው በጀነት ወይም ጀነት ውስጥ ባለችም ዛፍ ጡባ የሚለው ይተረጎማል። ብዙ ትርጉም አለው። ለነሱ እንኳን ደስ ያላቸው ወይም ጀነት ተዘጋጀላቸው። በጀነት ውስጥ ያለችዋም ዛፍ ተደገሰችላቸው። ለነማን? ሊል ጉረባ ለነዚህ ባይተዋዎች እስላምን በአቅማቸው የሚረዱ ሰዎችን በመልካም በማዘዝ በመጥፎ በመከልከል የሞቱ ሱናዎችን ህያው በማድረግ ሰዎች በተበላሹ ጊዜ የሚያስተካክሉ የሆኑ ሰዎች አሉ። ለነዚህ ሰዎች እንኳን ደስ ያላቸው በማለት ነቢያችን አለይሂ ሰላቱ ወሰላም በሌላ ሀዲስ ተናግረዋል። አለዚነ ዩስሊሑነ ኢዛ ፈሰደ ሰዎች በተበላሹ ጊዜ እንግዲህ ያው ዲን ኢስላም አሁን እየተስፋፋ ነው። ወደፊት ደግሞ ይህ አይነት እጣ ፈንታም ይገጥመዋል ነው። ይህ አይነት ነገር እንግዲህ ቢገጥመን በእኛ ወይ በልጆቻችን እንግዳ ልንሆን አይገባም። ይልቁኑ የነቢያችን አለይሂ ሰላቱ ወሰላም ትንቢት እየተፈጸመ መሆኑን አውቀን አላህ ተባትን ጽናትን እንዲሰጠን ዱዓ ልናደርግ ይገባል። ሰው አይተን ሳይሆን እኛ የምንከተለው ዲኑ ሐቅ ስለሆነ ነው ነው ይሄም ሀዲስ ሙናሰባው ምንድን ነው? ከባቡ ጋር አሁንም ፈጦባ ሊል ጉረባ የሚለው የሰዎች ቁጥር በዛም ማነሰም አንተ በሳቸው መንገድ በሳቸው ሱና ላይ ጽና የሚለውን መልእክት ነው የሚያሳየው። ዛሬ ተከታዩ በዝቶ የምናየው እስልምና አውሮፓን እያጥለቀለቃት ያለው እስልምና ነገ በተገላቢጦሹም ቢሆን አንተ ግን ጽና፣ ጌታህን እስክታገኝ ድረስ ለምን በምድር ላይ አንድ ሙስሊም የቀረኸው አንተ ብቻ አትሆንም ነው እስከ መጨረሻው ጽና አላህም ጽናቱን እንዲሰጠን ዱዓ እንድናደርግ ማለት ነው ይህን ይመስላል وعن عبد الله بن عمرو رضي الله عنهما كعبد الله بن عمرو بن العاص رضي الله عنهما بتلالف حديث قال قال رسول الله صلى الله عليه وسلم يا الله ملك تنيا اندزي هالو ላ ዩእሚኑ አሐዱኩም ከእናንተ አንዳችሁ አላመነም አሉ ሐታ የኩነ እስኪሆን ድረስ አላመነም ምን እስኪሆን ሀዋሁ ዝንባሌው ስሜቱ እስኪሆን ድረስ ተባዓን ቱና ዝንባሌው ተከታይ እስኪሆን ድረስ ለማን ነው የሚከተለው ሊማ ጅእቱ ቢህ እኔ ለመጣሁበት መንገድ የኔን ሱና እኔ ለመጣሁበት መንገድ ፍላጎቱና ዝንባሌው ተከታይ እስኪሆን ድረስ አላመነም። በአንድ ማዕናው አላመነም ኢማኑ አልተሟላም ነው። በሌላ ማዕናው ከፍሯል ነው። ግን ያው ዋና የተፈለገው እዚህ ቦታ ላይ መልእክቱ ኢማኑን ካሚል አይገኝም ነው። አጠቃላይ ፍላጎታችን ዝንባሌያችን የእሳቸውን ሱና እሳቸው የመጡበትን መንገድ ልንከተል ይገባናል ነው رواه البغوي في شرح السنة إمام البغوي رحمه الله شرح السنة بميلو كتابات ላይ ዘግበውታል وصححه النووي إمام النووي ደግሞ صحيح ብለው ገልጸውታል ማለት ነው ቀጣዩ ሐዲስ አለ ደግሞ አላህ ይጠብቃል وعنه أيضا በድጋሚ ከአብደላህ ብኑ አምር ረዲየላሁ አንሁማ እንደተላለፈው ቃል እንዲህ አለ ቃለ ረሱሉላህ ሰለላሁ አለይህ ወሰለም የአላህ መልእክተኛ እንደዚህ አሉ አሉ ለያእትየነ ወደፊት ይመጣል አሉ ወደፊት ይመጣል አላ ኡመቲ በእኔ ኡመቶች ላይ ይመጣል ይከሰታል ምንድነው የሚከሰተው ከማአታ እንደመጣውና እንደተከሰተው አላ በኒ እስራኤል በበኒ እስራኤል በበኒ እስራኤሎች ላይ የተከሰተው ነገር እንደተከሰተው በኔ ኡመቶችም ላይ እንደዚሁ ይከሰታል አሉ ሐዝወ ነዕሊ ቢነዕል ጫማ በጫማ መከተል እነሱን ሞዴላቸውን አርአያቸውን የሚከተል ማለት ነው ሁሉ ነገር እነሱ ያደረጉትን ሁሉ ቀድሶ ጥሩ ብሎ ተመልክቶ የሚከተላቸው ይመጣል የእነሱን ሱና መከተል ማለት ነው ሐታ ሌላው ይቅርና እንዲህ ቢሆን እንኳ ኢንካነ ፊህም በውስጣቸው ቢኖር እንኳ ይላል መን አታ ኡመሁ እናቱን የተገናኘ ሰው አላንየተን በይፋ በአደባባይ በግልጽ ከእናቱ ጋር የተኛ የተገናኘ ሰው እንኳ ቢኖር ለካነ ፊ ኡመቲ በእኔ ኡመት ውስጥም ይኖራል መን የስነዑ ዛሊክ ይህንን የሚሰራ ይህንን የሚተገብር ሰው ይኖራል አሉ እንደዚህ አይነት ዘመን ይመጣል ወኢነ በኒ እስራኤል በኒ እስራኤሎች ኢፍተረቀት ተከፋፈሉ አላ ثንተይን ወሰብዒነ ሚላ ወደ ሰባ ሁለት መንገድ ተከፋፈሉ ሚላህ የሚለው መንገድ ጎዳና ቡድን ማለት ነው በኒ እስራኤሎች ሰባ ቦታ ተከፋፈሉ ወሰተፍተሪቁ ኡመቲ የኔ ኡመቶች ደግሞ ወደፊት ይከፋፈላሉ አላ 73 ሚላ ወደ 73 ቦታ 73 ቡድን ይከፋፈላሉ ኩልሁም ፊናር ሁላቸውም የእሳት ናቸው ኢላ ዋሂዳ አንዷ ብቻ ስትቀር ቃሉ ከዛም አሉ ሰሃባዎች ሰባ ሁለቱ አላስጨነቃቸውም እሳት የሚገቡ የተባሉት አንዷ ብቻ ስትቀር የተባለው ነበርና ያስጨነቃቸው መን ሂየ ያ ረሱላላህ አለይሂ ሰላቱ ወሰላም እሷ ማን ነች አንዷ ስትቀር የተባለችው በማለት ጠየቁ ቃል እሳቸውም አሉ ማ አና አለይህ እኔ ያለሁበት መንገድ ነው ወአስሓቢ እንዲሁም ባልደረቦቼ ሰሃባዎቼ ያለንበት አሁን እኔና ባልደረቦቼ ወይም እናንተ ሰሃባዎቼ ያለንበት መንገድ ነው ከዚህ ውጭ ያለው ሁሉ የተለያየ የጥመት ግሩፑ ሰባ ሁለት ቦታ የሚከፋፈለው የእሳት ነው አሉ ረዋሁ ትርሚዚ ትርሚዚ የዘገቡት ሀዲስ ነው ከዚህ ሀዲስ ምንድን ነው የምንማረው? አንደኛ ከነቢያችን አለይሂ ሰላቱ ወሰላም ሱና ወይም ከሳቸው ፈለግ አፈንግጠን የምዕራቡን ዓለም ሱና እንደምንከተል ይህንን የሚነግረን ነው። ይኸው እንደምናየው ነው። ዛሬ ምዕራቡን ዓለም ነው ሰው የሚከተለው። እነሱ የቀደሱት ነገር በጠቅላላ የተቀደሰ ነው። እነሱ ያረከሱት ሁሉ የረከሰ ነው። ነጮች ሲያደርጉት ስልጠና ይባላል። አበሻው ወይ አረቡ ሲያደርገው እንደ እብደት ይቆጠራል። በነጭ ከሆነ ምን ችግር አለው ይባላል። ሁሉ ነገር በእነሱ ሱና ሆኗል። መከተል የሚገባን የነቢያችን አለይሂ ሰላቱ ወሰላምን ሱና ነው። ግን ወደፊት እነሱን ከመከተላችን ስንዝር በስንዝር ጫማ በጫማ ከመከተላችን የተነሳ እንደዚህ አይነት ነገርም ይገኛል ነው በቃ ነገሩን አቃሎ የሚመለከት ማለት ነው ይገኛል ከዛ በኋላ ይህንን ከተናገሩ በኋላ ያው አይሁዶች በወቅቱ ሰባ ሁለት ቦታ መከፈሉን ነው የተናገሩት አይሁዶች ሰባ ሁለት ቦታ ይከፈላሉ ሳይሆን ኦሬዲ ተከፍለዋል ነው ያሉት افترقت ነው ያሉት ተበታትነዋል ስለ ኡመታቸው ግን ستفترق ነው ያሉት ወደፊት ይከፋፈላሉ ብለው ሰባ ሶስት ቦታ እንደሆነ ተናገሩ። አሁን የሁላችሁም ጥያቄ كلهم في النار إلا واحدة ሁላቸውም የእሳት ናቸው አንዷ ስትቀር የሚለው ላይ ነው እንግዲህ የሁላችንም ጥያቄ እዚህ ቦታ ላይ ነው። ጀነትን መግባት እንፈልጋለን፣ መዳን እንፈልጋለን። ስለዚህ አንዷ ማን ነች ከተባለ ምንም የሚያከራክር የሚያጨቃጭቅ ነገር የለም። ጀነትን ለፈለገ ሰው ማ አና አለይህ ወአስሓቢ ብለዋል። እኔና ሰሓባዎቼ ያለንበትን መንገድ ቁርአንና ሱናን የተከተለ ሰው ብቻ ሲቀር ተብሏል። ሌላ ትርጉም አልተሰጠውም፣ ስያሜ አልተሰጠውም። ቡድኖችን መከተል ወይንም ደግሞ ስያሜን ማሳመር ከጀሃነም የሚያተርፍ ጀነት የሚያስገባ አይደለም። እኛ فرقة ناجية ነን ብለን ስለሰየምን ناجية group ውስጥ ገባን ማለት አይደለም። ራሳችንን ሰለፊይ ብለን ስለጠራን አህሉ ሱነት ወልጀማዓ ብለን ራሳችንን ስለጠራን ድነናል ማለት አይደለም። ይህን ስያሜ የሰየመ በጠቅላላ ይድናል ማለት አይቻልም። ይህንን የሚወስነው አላህ ነው። ሐዲሱ ላይ የተነገረው በጥቅል ነው። ስለዚህ ሀዲሱ ላይ የተቀመጠው መልእክት የኔንና የሰሃባዎችን መንገድ የሚከተል ነጃ ከሚወጡት ይሆናል ያሉት ግሩፕ አይደለም የተናገሩት በግልም ይሁን በጀማዓ እኔንና ሰሃባዎችን መከተል ነው ለመዳ ከኔ መንገድ የወጣ ይጠፋል ማንኛውም ሰው ቢሆን ወይም group ቢሆን ሁለተኛ ደግሞ አንዳንድ ወንድሞች አንከፋፈል please አንድ እንሆን ሲባል ይሄንን ሀዲስ ምን እናደርገው ይላሉ። ኡማው 73 ቦታ ይከፋፈላል እየተባለ እናንተ ምንድነው አንድ ሁኑ የምትሉን ይላሉ። አላህ እኮ ነው አትከፋፈሉ አንድ ሁኑ ብሎ ያዘዘ። ይሄ ሀዲስ አምር አይደለም፣ ኸበር ነው። ኡማው ላይ የሚደርስ እጣ ፈንታ ነው። እናንተ የበኩላችሁን አስተዋጽኦ አድርጉ አልተባልንም። በኡማው ላይ የሚደርስ አሳዛኝ የሆነ ክስተት ነው። መቼ ይፈጸማል የሚለው ነገር አልተነገረንም። ነገር ግን አትበታተኑ፣ አንድ ሁኑ ተብለን ግን ታዘናል። ስለዚህ በቁርአንና በሱና ወይም በላኢላሃ ኢላላህ ሙሐመዱን ረሱሉላህ ጥላ ስር አንድነታችንን ልንጠብቅ ይገባናል እንጂ ሰባ ሶስት ቦታ ተከፋፈሉ ተብለን አልታዘዝንም። ሶ በቻልነው መጠን አንድነታችንን ማጠናከር አለብን። ያ ነው ሊሆን የሚገባው። ሁለተኛ ደግሞ እዚሁ ላይ የምንረዳው አንዷ ብቻ ስትቀር ማለት ከቁጥር አንጻር ትንሽ ነች ማለት አይደለም። የተነገረ ነገር የለም። ምናልባት እቺ አንዷ የተባለችዋ ይድናሉ የተባለው ጀማዓ በተከታይ ብዛት ሰባ ሁለቱንም ያጠፈ ሊሆን ይችላል። በቁጥር መች ተገለጸ? ኡማው 73 ቦታ ይከፋፈላል ማለት ቁጥሩም እኩል እኩል ይሆናል ማለት ነው። እያንዳንዱ ቡድን አልተነገረም። ሐዲሱ ላይ ሊተላለፍ የፈለገው መልእክት ምንድነው? ትልቁ ነገር ከሳቸው ሱና በማፈንገጥ የምዕራቡን ዓለም ፈለግ በመከተል ኡማው ወደ ልዩነት አቅጣጫ እንደሚያመራ የተነገረ ነገር ነው። እኛም ተጠንቅቀን ወደ እሳቸው ሱና ወደ ሰሃባዎቻቸው ፈለግ እንድንመለስ ነው እንጂ ትምህርት የተሰጠን ተከፋፈሉ እንድንባል አይደለም። አንተ ሰለፊይ ስለተባልክ ወይም ራስህን ሰለፊይ ነኝ ስላልክ ከሚድኑት ነህ ማለት አይደለም። እኔን ሌላ ቡድን ስያሜ ስለሰጠኸኝ ዛሬ ፌስቡክ ላይ እንደምናየው ኢኽዋን ነህ ወይ እንዲህ ነህ ስለተባለ ትጠፋለህ ማለት አይደለም። የምትጠፋው ከእሳቸው ሱና ስትወጣ ነው። የምትድነው በሱናቸው ወይም በመንገዳቸው ቀጥ ስትል ነው። ስለዚህ ራስህን ማየት ያለብህ በማን መንገድ ላይ ነው ያለሁት ነው። ሰው ምን ይለኛል ወይም የትኛው group ውስጥ ነኝ ሳይሆን የምሰራው ስራ አካሄዴ ሱናን የገጠመ ነው ወይስ አይደለም? እንድትድኑ ከፈለጋችሁ ይሄን ስም ለራሳችሁ ስጡ የሚል አንድም ሀዲስ የለም። ለስያሜ ሙስሊም የሚለው በቂ ነው ለሁላችንም። ከሚድነው ጀማዓ ለመግባት ደግሞ ሰሃባዎችና መልእክተኛውን መከተል ነው። ሰሃባና መልክተኛውን ለመከተል ራሳቸውን እንትና ብለው የሰየሙ group ኦች ውስጥ ግቡ አልተባለም። ማወቅ መማር ነው። በአሊሞቻችን ስር ያስተማሩንን ደግሞ መተግበር ነው። ከዛ ውጪ ሌላ ነገር የለም ነው። ዛሬ ሁሉም እኮ እኔ ነኝ የምድነው ነው የሚለው ሁሉም ጀማዓ የኔ group ነው ትክክለኛው። በ group አልተባለም እዚህ ቦታ ላይ ሀዲሱ ላይ የቀረበ ነገር የለም። ስለዚህ ስለ አንድነት ማስተማራችን ከሀዲሱ ጋር ምንም የሚያጋጨን ነገር የለም። ዋዕተሲሙ ቢሐብልላህ ጀሚዓ ወላ ተፈረቁ ያለን አላህ ነው። በአላህ ገመድ ወይም በላ ኢላሃ ኢላላህ አንድ ሁኑ፣ ተያያዙ፣ አትለያዩ ያለን ጌታችን አላህ ነው። ይሄ ትእዛዝ ነው። ሰተፍተሪቁ ኡመቲ የሚለው ደግሞ ኸበር ነው፣ አምር አይደለም። ኡማው ላይ የሚደርስበት እጣ ፈንታ ነው። የማይገናኙ ነገሮችን ለማገናኘት መሞከር ችግር ነው፣ ስህተት ነው እና የምትድነው። ሌላው እዚሁ ላይ ሶስተኛ ደግሞ መረዳት ያለብን ታዲያ ሰብአዋ ሁለቶቹ የእሳት ናቸው ማለት ጀሀነም ሁሌ ይዘወትራሉ ማለት ነው? አይደለም። የእሳቸው እመት እስከሆነ ድረስ በጥፋቱ እንኳ ቢቀጣ ተመልሶ መውጣቱ አይቀርም ነው። ጀሀነም መዘውተር ለሙሽሪክና ለካፊር እንጂ ለማንም አይደለም። ከዚህ አንጻር የእሳት ናቸው ማለት ይዘወትራሉ ማለት አይደለም። አጠቃላይ የሐዲሱ መልእክት የነቢዩን ሰለላሁ ዐለይሂ ወሰለም ፈለግ ሰሃባዎች የነበሩበትን ጎዳና መከተል አለብን። ያን ለመከተል አሊሞች ጋር ጠጋ ብሎ መማር ነው ብቸኛው አማራጭ። ገብቷችኋል ወንድም እህቶቼ? የቀረ ወይም ያልገባችሁ ጥያቄ የሚፈጥርባችሁ ነገር ካለ ያው ኋላ ላይ መጠየቅ ይቻላል። ولمسلم إمام مسلم بزقب صحيح زقبا عن أبي هريرة رضي الله عنه مرفوعا كأبي هريرة بتلالف حديث يا الله ملكتنيا منالو من دعا يتتأرسو إلى هدى ودكن قدانا ودكناتشا منقل يتتأرسو كان له لسو ينوروال ሚነል አጅሪ ከአጅር ከምንዳ ይኖረዋል ሚስሉ ኡጁሪ የምንዳዎቹን አምሳያ መን ተቢዐሁ የተከተለውን ሰው ምንዳ አምሳያ ይኖረዋል ወደ ቅን ጎዳና ሰዎችን ተጣርቶ በሱ ሰበብ ብዙ ሰዎች ሂዳያን ቢያገኙ እነዛ ሰዎች በሚሰሩት መልካም ስራ የሚያገኙት አጅራ ሁሉ የዛን አምሳያ ተጣሪውም ያገኛል لا ينقص ሳይቀንስ ነው ታዲያ ذلك ይህም ሳይቀንስ ነው من أجورهم ከነሱ ምንዳ ላይ شيئا አንዳችም ነገር ሳይቀንስ Tiens ከዚህ ጋር ይመሳሰላል አይደለ ወደ Tiens ሰዎችን ስታስገቡ ባስገባችሁት ሰው ቁጥር ልክ ታገኙት ነገር አለ እነዛም ሰዎች ሌላ ሰው ሲያመጡ እናንተም ታገኛላችሁ ይባላል ግን ዋስትና የሌለው በመሆኑ ያው መጨረሻ ላይ <laughs> ሌብነት ነው ተብሎ በብዙዎቹ ተተቸ እንጂ ይሄ ግን ከአላህ መልክተኛ የተነገረን መቶ percent ዋስትና ያለው የመልካም ስራ እድል ነው። በተቃራኒ ومن دعا የተጣራ ሰው ኢላ ዶላለቲን ወደ ጥመት ጎዳና የተጣራ ሰው كان عليه በሱ ላይ ይኖርበታል من الإثم ወንጀልን ኃጢአት ይኖርበታል مثل آثام من تبعه የተከተሉት ሰዎች የሚኖርባቸው ወንጀል ሁሉ ይኖርበታል لا ينقص ذلك ምንም ሳይቀንስ من آثامهم شيئا ከነሱ ኃጢአት ከነሱ ወንጀል ላይ የተሰማ ነው ያ ጀማ ይቆራረጣል ምትሉ አሁን እዚህ ላይ ምንድን ነው የሚያሳየን ማለት ነው ይሄ ሀዲስ በኸይርም ሆነ በሸር ነገር ላይ ለሰዎች አርአያ የሆነ ሰው የሚያገኘው እጥፍ ድርብ የሆነ አጅር ወይም ቅጣት እንዳለበት ነው ሰበቡል ሂዳያ ሆኖ ሰዎች ቅኑን ጎዳና ሐቅን እንዲያገኙ ሰበብ ሆኖ ወደ ሐቅ መንገድ ተጣርቶ በሱ ሰበብ መቶ ሰዎች አላህ ቢመራለት መቶ ሰዎች የሚሰሩት መልካም ስራ የሚያገኙት አጅር ሳይጎልባቸው እሱ የመተውን ሰዎችን ሁሉ አምሳያ ለሱም ይጻፍለታል። ለምን ሰበብ ሆኗል። በተቃራኒው ለጥመት ከነበረ የዋለው የነዛ ሁሉ ሰዎች ኃጢአትም ከላያቸው ላይ ሳይቀንስ እሱ ላይ ይጻፍበታል። ስለዚህም የሂዳያ ሰበብ አላህ ያደርገን። ለመጥፎ ነገር አርአያ መሆን፣ ሰዎችን ወደ መጥፎ ነገር መጣራት አደጋው እጅግ የከፋ ነው እና ወደ ሱና ወደ እሳቸው ፈለግ መጣራት ጥቅሙ ብዙ ነው። ወደ መጥፎ ነገር የተጣራ ሰው አደጋውም የዛን ያህል የከፋ ነው ነው። እንቀጥል ወይስ እዚህ ላይ ይብቃል? ምን ትላላችሁ? ኪታቡን የሚቀራ ሰው ካለ ኪታብ ከምትቀሩት ነው የምፈልገው ማስተያየት የሚያዳምጥ ሰውማ ቢቀጥል ምን ችግር አለ እሺ ወለሁ አይ ሊሙስሊሚን አሁንም ኢማሙ ሙስሊም በዘገቡ ሰሒህ ዘገባ عن أبي مسعود الأنصاري رضي الله عنه قال كأبي مسعود الأنصاري رضي الله عنه እንደተላለፈው እንዲህ አለ ጃአ ረጁል አንድ ሰው መጣ ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ መጣና ቃል እንደዚህ አለ ኢነሁ ኡብዲዐ ቢይ አለ ችግር ደረሰብኝ አላቸው የአላህ መልእክተኛ ፋህሚልኒ ስለዚህ ቻለኝ አላቸው ችግር ደረሰብኝና እባኮትን ይቻሉኝ የአላህ መልእክተኛ ሆይ አላቸው ፈቃል እሳቸውም አሉ ማ እኔ ዘንድ ምንም ነገር የለም አለ እኔ ዘንድ ምንም ነገር የለም አንተን አልችልህም ለጊዜው ምንም ነገር የለኝምና በዚህ ሰዓት ፈቃለ ረጁሉን አንድ ሰሓባ አለ ከሰዎች መካከል ያ ረሱላላህ ዓለይሂ ሰላቱ ወሰላም አንቱ የአላህ መልእክተኛ ሆይ አና አዱልሁ አለ እኔ ላመላክተው አሉ እኔ ላመላክተው ባልችለው እንኳ እያለ ነው እኔ ላመላክተው አላ መን ያሕሚሉሁ ችግሩን የሚወጣለትን ሰው ከሙስሊም ሀብታሞች ማለት ነው አሁን ለደረሰበት ችግር ስንቅ አልቀውበታልና የእሱን ስንቅ የሚሸፍንለት ከሙስሊሞች ሀብታም ወደሆኑት ልጠቁመው ብሎ የአላህ መልእክተኛን ፍቃድ ጠየቃቸው ፈቃለ ረሱሉላህ ሰለላሁ አለይህ ወሰለም ምን አሉ የአላህ መልእክተኛም መን ደለ የጠቆመ ያመላከተ ሰው አላ ኸይሪን ወደ ጥሩ ነገር ወደ መልካም ነገር ያመላከተ ሰው ፈለሁ ለሱ አለው ሚስሉ አጅሪ ፋዒሊሂ የሰሪውን ያክል አጅር አለው ይሄ ሰው ጠቁሟል ወደ ሀብታም ወስዶታል ሀብታሙ የሚያገኘውን አጅር ጠቋሚውም ያገኛል። ሱብሃንአላህ ለመልካም ነገር ማመላከት ብቻ በራሱ አጅር አለው፣ ጥቅም አለው። አትናቁ። መንገድ ስትጠቆሙ የት ነው ስትባሉ አናቅም አትበሉ፣ ጠቁሙ፣ እርዱ። ሱዳኖች ማሻአላ ደስ ይላሉ። ሰው ማሳፈር አይፈልጉም። መንገድ የት ነው ተብሎ ሲጠየቁ እንኳን ይናገራሉ። የሚያሳዝኑት ግን ሰውን ላለማሳፈር ከመጨነቃቸው የተነሳ የማያውቁትንም ቦታ ቢጠየቁ ያሳስታል። የዛሬ አመት ከምናምን በፊት አፍሪካ ቲቪ ፕሮግራም ዳዕዋ በሄድኩበት ይሄ ወሬ ደርሶኝ ነው። ጥቁር አንበሳ የት ነው ሲባሉ ሩህ ሲዳ በአደ እንደዚህ የሳር የሚን ይላሉ። ቀጥታ ትሄዳለህ። ከዛ በኋላ ወደ ቀኝ ወደ ግራ ይላሉ። እና እኔ ጠየቅኩኝ ለምንድን ነው እንደዚህ የሚሉት ስባል ሰውን አላውቅም ብለው ሰውየውን እንትን ማለት አይፈልጉም አይነት ነገር ነው። አላኩል ያህል ብቻ የምታቁትን ተናገሩ፣ ማታውቁትንም አስቸግሩ ለማለት አይደለም። መንደላ አላ ኸይሪን ከፋዒሊሂ እንደተባለው በሌላ ሐዲስ እዚህም ቦታ ላይ መንደላ አላ ኸይሪን ፈለሁ ሚትሉ አጅሪ ፋዒሊሂ ወደ መልካም ነገር ያመላከተ የጠቆመ ሰው የሰሪውን አጀር ያክል ያገኛል ተብሏል ስለዚህም ልንበረታ ይገባናል ለማለት ነው አላህ ይወፍቀን ኢንሻአላህ የቀረውን በቀጣዩ እንመለከተዋለን አንዳንዶቻችሁም ይቆራረጣል አላችሁ የቀረው ጥያቄና መልስ ካላችሁ እጃውጡ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ማይክ የሆኑት በሂጅራ አቆጣጠር እስከ ሶስተኛው ክፍለ ዘመን ያሉት ናቸው። ይሰማሻል ቀብሶ? እነዚህ ሶስት ትውልዶች ሰለፉ ሷሊህ ተብለው ይጠራሉ። እነዚህን ሷሊሖች ሰለፎችን በመልካም የተከተላቸው ሰው ደግሞ አቂዳቸውንም አኽላቃቸውንም እውቀትንም ከነሱ የቀሰመና የያዘ ጎዳናቸውን ጎዳናው አድርጎ የተከተለ ሰለፊ የሆነ ማለት ነው ስለዚህ እኔም አንቺም ወይም ማንም ሰው እኔ ሰለፊይ ነኝ ብሎ መናገር ይችላል ሙራዱ የሰውየው ፍላጎት የምከተለው የሰለፎችን መንገድ ነው ከሰለፎች ውጪ ያለውን ከኋላ የመጡትን የኸለፎችን መንገድ አይደለም ወይም የሰለፎችን መንገድ ተጻራሪ የሆነውን አይደለም ብሎ ለመግለጽ በትክክለኛው የሰለፎች ጎዳና ላይ መሆኑን ለማስረዳት እኔ ቡድናዊ ገለጻ ለመስጠት ከሆነ ግን አይበቃለትም፣ አይፈቀድም። አቂዳን ለማስረዳት ሳይሆን ተገንጥሎ ለመውጣትና ቡድን ለመመስረት ቡድን ከተመሰረተ ያ ቡድን ያወገዘውን ካላወገዝሽ ያ ቡድን ያደነቀውን ካላደን ካላደነቅሽ ሰለፍ እየተብለሽ አንቺ አትጠሪም ማለት ነው። ይህ አይነት አካሄድ የለም። ሰለፎችን መከተል በእያንዳንዳችን ላይ ግዳጅ ነው፣ አማራጭም የለንም። ስለዚህ እኔ ሙስሊም ነኝ ማለትሽ በቂ መልስ ነው። አሁንም ቢሆን አላህ ነው ሙስሊም ብሎ የሰየመን። ይሄ ያንሳልና ሌላ ይጨመር የሚባል የለም። አንዳንድ ወንድሞች ምንድነው የሚሉት? ሙብተዲዑም ሙስሊም ነኝ እያለ ነው። ሺዓውም ሙስሊም ነኝ ይላል። ተብሊጉም ሙስሊም ነኝ ይላል። ኢኽዋንዩም ሙስሊም ነኝ ይላል። አህለ ሱናውም ሙስሊም ነኝ ካለ ተክፊርዩም ሙስሊም ነኝ ካለ ታራ በምንድን ነው የምንለየው? ነው እንግዲህ አሁን ጥያቄ የሚያነሳው። መለየት ከፈለክ ሰዎች ቢድዓ ሲሰሩ አንተ ሱና ስራ፣ ሰዎች ሽርክ ላይ ሲዘፈቁ አንተ ተውሂድህን ያዝ። ሰዎች በባጢል ላይ ሲዘወትሩ አንተ በሐቅ ላይ ሁን። መለየት በተግባር ነው፣ መለየት በእምነት ነው እንጂ በስያሜ አይደለም ነው። ስለዚህ መጀመሪያ አንተ ከተሳሳቱ መንገዶች ወይም ከተሳሳቱ ቡድኖች ለመውጣት ትክክለኛው መንገድ ላይ ሁነህ ተገኝ ነው የተባለው እንጂ ስምህን ቀይር አልተባለም። ቀጥሎም የተሳሳቱ ጀማዎች ወይም ግለሰቦች ካሉ ወደ ሐቅ ጎዳና በእውቀት ሊጠራ ይገባል ነው። ምክንያቱም ስምን ማውጣት ከተሳሳተ ጀማዓ አይለይም። ለምን? ስም private limited company አይደለም። አንተ ያወጣኸውን ስም ሌላውም ሊጠቀመው ሙሉ መብት አለው። እንደ ፋብሪካ፣ እንደ ኢንዱስትሪ ወይንም ደግሞ እንደ ሱፐር ማርኬት ያንኑ ተመሳሳይ ስም ፍቃድ አውጥተህለት ሌላ ሰው እንዳያወጣው ብለህ የምታሳድደው አይደለም። ምን ማረጋገጫ አለ? አንተ ያወጣኸውን ስም ሌሎች የጥመት ቡድኖችም እንደማይጠቀሙት ከአመታት በፊት አህለ ሱና ወልጀማዓ ነበር ሲባል የነበረው። አህባሽም መጣና አህለ ሱና ወልጀማዓ ነን አለ። ይሄ ስም የኛ ነው ለእናንተ አይገባም ብሎ ማገድ ይቻላል እንዴ? ስለዚህ ማንም ይጠቀመዋል ማለት ነው ስሙን። ሰለፊይ ነኝ አለ ለመለየት ፈልጎ። ታዳ ሌላውስ ሰለፊይ ነኝ ማለት አይችልም ወይ? እንደገና እኔ ሰለፊይ ነኝ ወይም አህሉ ሱና ነኝ ያለ ሁሉ እውነትም ሰለፊይ ነው ወይ ወደሚለው ሲመጣ አይደለም የተሰየመ ሁሉ ነው ማለት አይደለም ሶ ስም አንተን አይለይህም መለየት ከፈለክ እምነትና ተግባር ነው የሚለይህ ሰዎች ቢድዓ ሲሰሩ ካየህ አንተ ሱና ስራ ቢድዓቸው ቢድዓ መሆኑን አስተምራቸው ሌሎችም ያ ቢድዓ ላይ እንዳይወድቁ አስጠንቅቃቸው በእምነትና በተግባር ነው ተለዩ የተባልነው ከጥመት ሰዎች ወይም ከጥመት ግሩፖች ስያሜ ምንም ዋስትና የለውም አጅርም የለውም በአኼራ እና አንድ ሰው መጥቶ አንቺን ሙስሊም ማን ነው ሰለፊይ ነሽ ወይ ሲልሽ እኔ ሙስሊም ነኝ ያልሽው ትክክለኛ መልስ ነው የትኛው ሙስሊም ብሎ ሊጠይቅሽ ይችላል በዚህ ሰዓት ምን ትይዋለሽ መሰለሽ አላህ ስንት አይነት ሙስሊም አለ ብሎ ነው የነገረን ብለሽ ጠይቂው ስንት አይነት ሙስሊም ነው ያለው? አንድ ሙስሊም ነው የጠቀሙ። በቃ እኔ ሙስሊም ነኝ ነው። የትኛው ነው የትኛው ሙስሊም ብለህ የምትጠይቀኝ? ስለ አቂዳዬ ጠይቀኝ፣ ማምነውን እነግርሃለሁ በይው እና ከኛ የታዘዝ ነው እሳቸውንና ሰሃባዎችን ወይም የሰለፎችን ጎዳና በእምነትም በተግባርም እንድንከተል ነው። ስም አይደለም ቁም ነገሩ ነው። ገብቶሻል እህቴ? نعم هو أعلم بالذي اتقى أم سمير علش أم سميرة لشم والدعوة ቢስሚላህ ቢስሚላህ ሰላት ወሰላም አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞች እህቶች፣ ድምፅ ያለ ጀማ ድምፅ ያለ አንዳንድ ጀዛኩሙላሁ ኸይር። ጀዛከላሁ ኡስታዝና ኡስታዝ አብሄደር አላህ ጨምርልህ፣ አላህ እድሜና አፊያ ይስጥህ። በሰማነው የምንጠቀም ሰዎች አላህ አድርገን። አላህ ስብሓነ ወተዓላ ከፍርቃዎችም አላህ ይጠብቀን። አላህ ስብሓነ ወተዓላ ራሳችን ያመጣነው ችግር ደግሞ አላህ ስብሐነ ወተዓላ መፍትሄ የምናመጣና በነቢያችንና በአላህ ስብሐነ ወተዓላ የምንሄድ አላህ አድርገን እስታት ጥሩ ትምህርት ነው ያሰጠህን ኢንሻአላህ ራሳችን ያመጣነው ነገር ነው ያው ችግር ውስጥ ያመጣነው። ነው አላህ ስብሐነ ወተዓላ ቀና መንገዱ አላህ ይስጠን ነው ምለው ኢንሻአላህ ኡስታዝ እኔ ጥያቄ ያው ረሱላችን ሰለላሁ ዐለይሂ ወሰለም ገና የመጣው ያው አላህ ስብሐነ ወተዓላ ምረት አድርገዋል ስንባል እዚህ ላይ ትንሽ ያልገባኝ ነገር ብኖር ረሱላችን ስለ ሰለም ያው አላህ ስብሓን ታላ ውደት ነው መልእክተኛ አድርጎታል እና መልእክተኛ ካደረገ በኋላ አላህን የለመነበት ወይንም እቅር ያለበት ሱ ጥፋቱን አውቆ ያደረገ ነገር አለ እንደ ነቢያችን ስለ ሰለም ለምሳሌ አሁን አደም አለ ሰላት ሰላም አባታችን በጀነት ውስጥ ይህንን እንጨት አትደርስበት ስለው ያው ሸይጣኑ አሳስቶት ያው እንጨቱ በልተዋል እና ያው አላህ ስብሐ ተዓላ ይቅር እንድለው ያው ለምኖት ነበር። ነቢያችንስ ራሱን አውቆ ያጠፋ ነገር ያለ ነገር አለ አጥፍቶ ደግሞ ያው አላህን የለመነበት ያለ ነገር አለ። ኢንሻአላህ ስላሰማው ነው ይህ ነገር ኢንሻአላህ ለማወቅ ፈልጌ ነው። mic free ኡስታዝ መልካም አባታችን አደም እንጨት በልቷል እንዴ? ወልዳዋ ወደ እንጨት ወሰድከው ብለህ ብለህ አላህ ከዛፊቷ አትቀርቡ አላቸው። ቅጠሏንም ይሁን ፍሬዋን ብቻ ዛፊቷን እንዳይቀርቡ ነው። አደራ ዛፍ በላ እንዳትል ታዲያ አሁንም እሷንም ቢሆን ከዛፊቷ እንዳትቀርቡ ምንዋን ቅጠሏን ነው ፍሬዋን ፍሬዋም ይሁን ቅጠሏን ብቻ ከዛፊቷ እንዳትቀርቡ ብሎ ከለከላቸው በሸይጣን አሳሳችነት ከባለቤቱ ጋራ ከዛፊቷ ላይ ፍሬዋንም ይሁን ቅጠሏን ወስደው በልተዋል ተውበት አድርገዋል ነቢያችን አለይሂ ሰላቱ ወሰላም ስላልከው ቅድሚያ በመጀመሪያ ደረጃ እሳቸው በቀን ውስጥ ከሰባ ጊዜ በላይ እስከ መቶ ኢስቲግፋር ያበዙ ነበር። ወላሂ ኢኒ ለአስተግፊሩላህ ወአቱቡ ኢለይህ ፊልየውሚ የውሚ አክተረ ሚን ሰብዒነ መራ ብለዋል። በጌታዬ በአላህ እምላለሁ በቀን ውስጥ ከሰባ ጊዜ በላይ ተውበት አደርጋለሁ፣ ጌታዬን ኢስቲግፋር ወይም ምህረትን ጠይቀዋለሁ አሉ። ምንድን ነው የሚያሳየን ከተባለ እስትግፋር ኃጢአት ለሚሰራ ሰው የንስሐ በር ብቻ ሳይሆን ላልሰራም ሰው ደረጃን ከፍ የሚያደርግ ነው። ለኛ አርአያ የሆኑ ጭምር ነው። ሰባ ወንጀል ሰርተው ሳይሆን አንድም ጥፋት ሳይኖርባቸው ኢስቲግፋር ያበዙ ነበር። ለምን? ኢስቲግፋር ማብዛት የተሰራን ወንጀል ያጠፋል ብቻ ሳይሆን ደረጃቸውንም ከፍ ያደርገዋል ነው። ስለዚህ ዛሬ አንተ ኢስቲግፋር አድርግ ስትባል ምን ኃጢአት ሰርቼ እንዳትል። ኢስቲግፋር ኃጢአት ለሰራኸው ብቻ ሳይሆን ደረጃህንም ከፍ ያደርጋል። ሁለተኛ ደግሞ ኃጢአት መስራት ብቻ አይደለም ኢስቲግፋር የሚያስፈልገው የታዘዝከውንም በአግባቡ አለመፈጸም ይኖራል። ለሱ ኢስቲግፋር ያስፈልገዋል። ሶስተኛስ አንተ ሳታውቀው ወይም ሳይመስልህ ነገር ግን ጥፋት ሰርተ ሊሆን ይችላል። ስለዚህ ያ ረቢ አስተግፊሩከ ሊማ አዕለሙ ወሊማ ላ አዕለም እያልክ ጌታህን ምህረት ትጠይቀዋለህ። ላወቅከውም ለማታውቀውም። በጥቅሉ ኢስቲግፋር ማብዛቱም ለብዙ ችግሮች መፍትሄ ነው። አላህ ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር ከዚህ በፊት የሰራኸውን ስህተት ይቅር ብለዋል። ወደፊት የምትሰራውን የሚለው ላይ ሁለት ትርጉም ነው የተሰጠው። ወደፊት የምትሰራውን ማለት አይ ኢን ሰደረ ሚንከ ነው አንደኛው ቀጥተኛው ትርጉም ሀታ ካንተ ቢገኝ እንኳ ማለት ነው ሰውነህና እንደ ሰውነት ብትሳሳት ነቢያቶች ከከባኢረ ዙኑብ ከታላላቅ ኃጢአት ማዕሱም ናቸው የተጠበቁ ናቸው ሰጋኢር ጥቃቅን ጥፋቶች ግን ሰው እንደው መሆናቸው ሊፈጽሙ ይችላሉ ስለዚህ እነዚህ አይነት ጥፋቶች እንኳ ቢገኝብህ አላህ ከወዲሁ ይቅር ብሎሃል ነው በቃ ምህረት አድርጎልሃል ሌላኛው ትርጉሙ ደግሞ ምንድነው? ወማ ተአኸር ማለት ወደፊት ማለት አንተን ኃጢአት እንዳትሰራ በመጠበቅ ማለት ነው። ከወዲሁ ጥፋት ላይ እንዳትወድቅ አንተን በመጠበቅ አላህ ምህረቱን አድርጎልሃል ነው እንጂ ከባኢረ ዝኑብ እሳቸው አልሰሩም። ነቢያት ማዕሱም ስለሆኑ ከታላላቅ ኃጢአት ያ ነው። ግን አንድ ነገርም እግረ መንገድ ማየት አለብን። ጌታችን አምላካችን አላህ እሳቸውን የሚቆጣጠርበት እይታና እኔና እናንተ የሚመለከትበት እይታ አንድ አይደለም። እኔና አንተ ዘንድ ኃጢአት ወይም ጥፋት ተደርጎ ማይቆጠረው እሳቸው ዘንድ ግን እንደ ጥፋት ይቆጠራል። ሐሰናቱል አብራር ሰይአቱል ሙቀረቢን ይባላል። ደጋግ ሰዎች እንደ መልካም ስራ አድርገው የሚይዙትን ነገር ለአላህ በጣም ቀራቢ የሆኑ ባሪያዎች በዛ ነገር ላይ ብቻ መገደብ እንደ ኃጢአት ይቆጥሩታል ካላቸው ደረጃና ከሚጠበቅባቸው ግዳጅ አንጻር ለምሳሌ ሱረቱ አበሰን ተመልከት ጌታችን አላህ በዚህ ሱራ ላይ እሳቸውን ወቅሷቸዋል ምንድን ነው ያጠፉት ጥፋት ብትል የመካ አሽራፎችን ባለስልጣናትን ሹማምንቶችን ሰብስበው ስለ ኢስላም ዳዕዋ እያደረጉላቸው የእነሱ መስለም ህዝብም ተከትሎ እንዲገባ ትልቅ አስተዋጽኦ አለው ብለው እየከጀሉ ዳዕዋ እያረጉላቸው አብደላህ ብን ኡሚ መክቱም ረዲየላሁ አንሁ ውጫዊ አይኑ እውር የነበረው ማለት ነው መጥቶ አሊምኒ እኔን አስተምሩኝ ብሎ በውይይታቸው መሀል ጣልቃ ገባ ፊታቸውን አዞሩ የአላህ መልክተኛ ጌታችን አላህ ወቀሳቸው አበሰ ወተወላ ፊቱን አጨፈገገ አዞረ አንጃአሁ ልአዕማ እውሩ ስለመጣው وما يدريك؟ ምን ያሳውቀሃል لعله يزكى እሱም እኮ ከኃጢአቱ ሊጥራራ ከጅሎ ይሆናል የመጣው أو يذكر ወይም ሊገሰጽና فتنفعه الذكرى ግሳጼቱ ተጠቅመው ዘንድ ተስፋ ይደረጋል በማለት ጌታችን አላህ እሳቸውን ወቀሳቸው። አልተናገሩትም፣ ምንም አላሉም። አይ እንደው ፊታቸውን ማጨፍገጋቸው ማዞራቸው ሞራሉን ይጎዳዋል ብለህ ደግሞ ታዊል እንዳታደርግ እሱ እኮ አይነ ስውር ነው የዞረውን ፊት እንኳ አላየም እኮ ምንም ይሆ ያደረጉት ነገር የለም ማለት ነው እንደዛም ሆኖ ጌታችን ግን እንዴት እንደተናገራቸው ተመልከት ላንተ ግን ምንም ማለት ላይሆን ይችላል ምክንያቱም አላየኝም ልትል ነው ደግሞም ቢያየኝም አልተናገርኩትም ነው ፊቴን አዞርኩ ነው የምትለው ስለዚህ እሳቸው ያለባቸው ኃላፊነትና መለኮታዊ ቁጥጥር እኛ ከምንታየው አንጻርም አይደለም። በዚህ አንግልም ልናየው ይገባናል ነው። ከዛ ውጪ ከባኢረ ዝኑብ ሰርተው ንስሐ ገቡ የሚል ማስረጃ ከሆነ የሚፈለገው ነቢያት ከተላላቀ ኃጢአቶች ማዕሱም ናቸው፣ ጥብቅ ናቸው። ወላሁ አዕለም። ኡሙ ኖህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ልጠይቅ ነበረ፣ ይቻላል? የሰው ጥያቄ ነው። ሴትየዋ ማለት ነው ነዝር ነዘረች። አንድ ሺህ ሰላት እሰግዳለሁ ልጄ ከዳነልኝ ብላ ነዝር ነዝር። ከዛ ልጁ ዳነ። ልጁ ከዳነ በኋላ ጓደኞቿን፣ ሰራተኞቿን አግዙኝ መስገዱን ብላ ማሰገድ ጀመረ። እንደዚህ አይነት ዳይቨርት የለም። ቀድሞ ነገር ለምን ነዘር ገባች? በመጀመሪያ ደረጃ በኢስላም ስለት የተወደደ ተግባር አይደለም። ሙኖ ስለት የስስታሞች መገለጫ ባህሪ ነው። ነቢያችን አለይሂ ሰላቱ ወሰላም ደግሞ ላ ያእቲ ቢኸይር ብለዋል። ምንም መልካም ነገርን አያመጣም ብለዋል። ስለት ምክንያቱም ምንድነው ከተባለ ፉክክር ነው ከአላህ ጋር ስለት ማለት ያ ረቢ ልጄን ካደንክልኝ ለአንተ አንድ ሺህ ረክዓ ሰግዳለሁ አለች ምን ማለት ነው ባገልባጩ ካላዳንከው አልሰግድልህም ነው አይደል ከአላህ ጋር ፉክክር እንዴት ይቻላል አላህ እኮ ማንም የሚያስገድደው የለም ጌታችንን ማንም ማስገደድ አይችልም ከፈለገ በራህመቱ ሊያድን ይችላል ካልፈለገ መሞቱን ከሆነ ኸይር ብሎ የወሰነው ሊገድለውና ሊወስደው ይችላል። ስለዚህ ስለት ማለት እንዲህ ካረክልኝ እንዲያደርግልሃለሁ ማለት ከሆነ ካላደረክልኝ አላደርግም ነው። ይሄ በኢስላም አይወደድም። መሆን ያለበት ምንድነው? ካሁን በኋላ ማንኛውም ሙስሊም አላህ አንድ ነገር እንዲያሳካለት ከፈለገ መጀመሪያ እሱ ቀድሞ ለአላህ ብሎ ስራውን ይስራ። ጌታውን እንዲያደርግለት ቃል ከመጠበቁ በፊት ራሱ ያድርግና ያ ረቢ እኔ ይሄንን ለአንተ ብዬ ነው የሰራሁት ወደኸው ተቀብለኸው ከሆነ ይሄንን አሳካልኝ ብሎ ይለምን ተወሱል ያድርግበት ማለት ነው ባጭሩ ወደ አላህ ይቃረብበት እንጂ መስፈርት አይደርድር ጌታችን አስገዳጅ ስለሌለው ይሄ አንደኛ ነጥብ ነው ሁለተኛ ደግሞ አንድ ሙስሊም ስለት ከገባ በኋላ በሚችለው ነገርና በኸይር ነገር እስከሆነ ድረስ ስለቱን መሙላት ዋጅብ ነው ስለቱን መሙላት ዋጅብ ነው ታዳቺ ስለት የገባችው እህታችን መሙላት ትችላለች አንድ ሺህ ረካዓውን ቀስ እያለችም ቢሆን ስለዚህ ቀስ እያለች በጊዜ ሂደት ትጨርሰው በቀን ውስጥ አስር ረካዓ ለጌታዋ ብትሰግድ ማለትም ከዋና ሰላቶች ውጪ ማለት ነው በገባቸው መሰረት በአንድ መቶ ቀን ውስጥ አንድ ሺህ ይሞላላታል ማለት ነው አንድ መቶ ቀን ማለት ሶስት ወር ከአስር ቀን እንደውም ከዛሬ ከጀመረች ረመዳን እስኪገባ ማለት ነው አዎ ስለት ተሳለች ማለት ነው። ሰላማት ነዝር ነዘረች ማለት እንዴ። እንደውም አስታወስከኝ አንተ ይሄን ስትናገር። እስቲ በ private ጻፈልኝ እንዴ። ሰላማት ሰላም በለኝ እና ይሄንን ታድርግ። አላህ ይርዳት። የዳነው የእሷ ልጅ ነው። ስለቱን ግን share አታድርግ። ስገዱ ብላ ለሌሎች ማለት ነው። ቀብሶ نعم أستاذ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ኡስታዝ ይህን ጥያቄ ባለፈው ሳምንት ሼክ ሰይድን ጠይቄያቸው ሰኞ መልሶ በደንብ ግን እንዳጋጣሚ ሆኖ ሪኮርድ አላደረኩም ነበረ። ግን ለዛ ሰው ይሄ ነገር እንዲያሉ አልቀበለኝ ስላለ ነው። ያ ሰው ሩም ውስጥም አለ ኡማአተል ሙሚኒን የሚል ኒክኔም ማውጣት ይቻላል በሚል ነው ሼካችን የጠየቅኩት። አይቻልም፣ ይሄ ለእነሱ ብቻ የተሰጠ የማዕረግ ስም ነው እና አይቻልም ነው ያሉት። በዛ ሰውም በሚያወጣ ሰውም ውሸት ነው የሚሆነው እና ማውጣት አይቻልም ስላሉ ስነግራት የሚሰራች እስቲ አንተ የበለጠ ያው እየሰማች ነው ነገራት። ሰምታለች። የዛኔ ውስታ ሲናገሩ ብዙዎቹ ሰምተዋል፣ እሷ አልነበረችም። እኔ ስነግራት ግን አልቀበልም አለችኝ። ለዚህ ነው ማክፈሪ አይ ከሰማች በቃ ኸይር ነው እንግዲህ እኔ መናገሬ ምንም የለውም። ኡስታዝ ሲናገሩ ከሰማች ሐራም ነው ካሉ አትበል። አልሰማችም፣ ኡስታዝ አልነበረችም። እኔ ሰምቼ ያው ሳልኛት ነገርኳት። ሌሎች እህቶችና ወንድሞችም ነበሩ በዛ ሰዓት። አው እንዲያሉ አለች ሲሏት፣ እሷ ግን አልቀበልም አለች። እና በጆሮ እስካልሰማው ድረስ ላለች ነው ኡስታዝ። ኸይር እንግዲህ ኡስታዝ እንደዛ ካሉ ያው በቃ ያው አስተላልፈሽላታል። አሁንም ያው እሷም ለዳዕዋ ነው የምጠቀመው እያለች ነው ለዳዕዋ እየተጠቀምኩበት ነው ብላለች። ኡስታዝ እንደዛ ካሉሽ በቃ አንቺ ቀየሪው። ኡሙል ሙጃሂዲን ብለሽ እንደው በአላህ መንገድ የሚታገሉ የልጆች እናት እንድትሆኚ አዲስ ኒክኔም አውጪ። ሰው እንዳያስወሱባቸው አልገባኝም። ወላሁ አለም። ኸይረ ኦል ዳዕዋ ብስምላህ ብስምላህ ሰላቱ ወሰላሙ አላ የሰለሞን ቤተ መቅደስ እንደገና ይሰራል ይላል መጽሐፍ ቅዱስ ላይ እና አሁን እስራኤሎች ቤተ መቅደሱን የሚሰሩት የት ላይ ነው? ለምሳሌ የሰለሞን ቤተ መቅደስ አሁን ይሄ ያለው መስጊድ ተሰርቶበታል እና አሁን ሁሉን ነገር አዘጋጅተዋል ቤተ መቅደሱን ለመስራት እየተጠባበቁ ነው። እንዴት ነው እዚህ ላይ ትንሽ የምታውቀው ነገር አለ? በእኛ እስራኤሎች ይሰሩታል የሚል ነገር የለም፣ አላውቅም። በእናንተ እንደዛ የሚል ነገር አለ? አዎ ህዝቅኤል ላይ ነው የሚለው እና አሁን እስራኤሎች ራሳቸው አሁን አሁን በኢየሱስ ስለማያምኑ ኢሳ እንደሚመጣ ሌላ ኢሳ ተወልዶ እንደሚመጣ ነው የሚያምኑት እና አሁን ቤተ መቅደሱን ለመስራት እየተዘጋጁ ነው እና ይሄንን መስጂዱን እናፈርሳለን ወይም እግዚአብሔር ያፈርሰዋል ብለው የሚያምኑበት ነገር አለ ደግሞ የስላም ተከታዮች ይሄ ቤተ መስጊዱ ወርቅማ መስጊድ ማለት ነው እና እሱ ላይ አሁን ችግር በጣም ችግር አንዳንዴ ስመለ ዜና ላይም ሆነ ምን ላይም ሆነ ስላገኘሁት ነው YouTube ላይም እና ቤተ መቅደሱን ለመስራት ሁሉ ነገር አዘጋጅተዋል። ካህናት ሁሉ የካህናት ልብስ ሁሉ እንዳ ታቦቱን እንደገና አግኝተናል ብለው እየዋሩ ነው። እና እዚህ ላይ ትንሽ የምታውቀው ነገር ካለ ብዬ ነው። በእኛ በኩል ያው አላውቅም ብያለሁ። ምናልባት የሚያውቁ ሰው ካለ መናገር ይችላል። እኔ በዚህ ዙሪያ ምን እንዳለው ስለወደፊት አላውቅም። ነገር ግን የምነግርህ ነገር እስራኤሎች ለቤተ መቅደስ ተገቢዎች አይደሉም በመጀመሪያ ደረጃ ምክንያቱም ቤተ መቅደስ የተቀደሰ ቤት ነው ትርጓሜው ሲኒማ አይደለም የተቀደሰ ቤት ነው ይሄ የተቀደሰ ቤት ውስጥ ውስጡ ሊገባው የሚችለው የተቀደሱ የአላህ ባሪያዎች ናቸው እስራኤላውያኖች ከሃዲዎች ናቸው ከሁሉ በፊት ልታውቅ የሚገባው ነገር ነቢያትን ያስተባበሉ አብዛኛዎቹን ነቢያት የካዱ ናቸው አላህ ብዙ ነቢያቶችን ከተለያየ ሀገር ከተለያየ ህዝብ ልኳል አብዛኛዎቹ የተላኩት ከእስራኤሎች ነው ቁርአን እንደሚያስተምረው ሁሉም ባይሆኑ ማለት ነው እንደዛም ሆኖ ግን ነቢያትን በማስተባበልና በመግደል ወደር የሌላቸው ናቸው ከሃዲና አመፀኛ ናቸው ሀታ ዒሳን እንኳን አወላለዱን በድንግልና መወለዱን ጥያቄ ምልክት ውስጥ ከተው የዝሙት ልጅ ብለው የከሰሱት እነሱ ናቸው መርየም በድንግልና እንደወለደችው አልተቀበሉም እውነተኛው ዒሳ ይመጣል የሚሉት መሲሁ ደጃልን ነው ሀሰተኛውን ክርስቶስ ማለት ነው እውነተኛውን ዒሳ አልተከተሉትም የነቢዩ መሐመድ ነብይነትን ደግሞ አምነው አይቀበሉም ስለዚህ እነሱ ለበይቱል መቅዲስ ተገቢዎች አይደሉም ከሃዲዎች ናቸው አመፀኞች ናቸው ጥሩ እሺ ተናግረሃል በጣም ጥሩ ነው የተናገርከው አሰተኛውን ነቢይ ነው የሚቀበሉት የሚለው መጽሐፍ ቅዱስም እንደዛ ይላል ግን እስራኤሎች እኮ ኢየሱስን የካዱት ሁሉ አይደሉም ለምሳሌ የእሳ ተከታዮች ሐዋርያቶች አሉ አስራ ሁለት ሐዋርያቶች ብዙ ደግሞ የእሱ ተከታዮች እንዳሉ ነው መጽሐፍ ቅዱስ የሚናገረው ሁሉ እስራኤሎች አይደለም የካዱት የካዱት ደግሞ የሙሴን ህግ በመከተል ነው የሙሴን ህግ በመከተል ነው ግን መጽሐፋቸው ላይ የሚናገረው ኢየሱስ ክርስቶስ እንደሚመጣ ነው እነሱ ግን አላወቁትም ነው የሚለው መጽሐፍ ቅዱስ እርግጥ ነው ትክክል ነው ግን ይሄ ይሄ ቤተ መቅደሱ የሚሰራው Antichrist ኡ ሲመጣ የሚቀበሉበት ነው ይላል መጽሐፍ ቅዱስ። ትክክል ነ አሁን አንቲክሪስቱን እንደሚቀበሉ ይናገራል መጽሐፍ ቅዱስ። ግን ከዛ በኋላ ያቁታል፣ Antichrist መሆኑን ያቁታል። دجال ነው የሚባለው በአረብኛ በአረብኛ المسيح الدجال ይባላል። እዚህ ላይ ጎዲሳ አይሁዶች የሙሴ ተከታይ አይደሉም ብዬ ለነግርህ እፈልጋለሁ። ምናልባት ግራ ሊያጋባህ ይችል ይሆናል። ላብራራልህ። ትክክለኛ የሙሴ ተከታይ ቢሆኑ ኖሮ ዒሳንም ሙሐመድንም ይከተሉ ነበር። ለምን ካልከኝ ተውራትን እንከተላለን፣ ሙሳን እንከተላለን ካሉ ሙሳ ስለ ዒሳ አልተናገረም እንዴ? ተናግሯል። ታዲያ ለምን ዒሳን አይከተሉም? ሙሳን የሚከተሉ ከሆነ ያን ቤት ለምን አይሰሩበትም? ስለዚህ እነሱ ለስሜታቸው የሚመቻቸውን ነው እንጂ የሚመርጡት በትክክል የተውራት ሰዎች አይደሉም። ተውራት እንደወረደ በአግባቡ የሚሰሩበት ቢሆኑ ኖሮ ዒሳንም የሚከተሉት ነበር። ለምን ተውራት ዒሳን እንዳትከተሉ ብሎ አላስጠነቀቃቸውም። ለዚህ ነው አሁን እኛ ሙስሊሞች የነብዩ መሐመድ ተከታይ ነን እንላለን። የእሳቸው ተከታይ ነን ካልንስ ነቢያትን ሁሉ እመኑ ብለው አስተማሩን እንጂ ካዱ አላሉንም። እሳቸው ነቢያትን ሁሉ በነብይነታቸው አመንን የእሳቸው ተከታይ ስለሆነን። ቀደምት መለኮታዊ መጽሐፍቶች ከአላህ ዘንድ የወረዱ መሆናቸውን አምናችሁ ተቀበሉ አሉ። አምነን ተቀበልን። መካድ አልፈለግንም። አይ እርሶን ብቻ ነው ማለት አይቻልም። እውነት በሙሳ ያመኑ ህዝቦች ከነበሩ ዒሳን ለመከተል ምንድን ነው የከለከላቸው? አይ በተውራት ውስጥ ስለ ሙሳ አልተጻፈም ከሆነ አንድ ነገር ነው። ተጽፎ ነበር ከተባለ ደግሞ መቼም የተጻፈው ነገር ሌሎች እንዳይረዱት ተብሎ የተደበሰበሰ አይደለም። ወይ ተውራትን በርዘውታል ማለት አለብን። ካልሆነስ ተውራትን እንከተላለን ይላሉ እንጂ በትክክል ተከታይ አልነበሩም የሚለውን ነው መምረጥ ያለብን። ስለዚህ እነሱ ጠማማ ህዝቦች ናቸው ነው። አለም ላይ እንደነሱ አይነት ጠማማ ህዝብ የለም ነው ምልህ እንጂ በወቅቱ የነበሩ የተከተሉትን ከ2000 ዓመት በፊት የነበሩትን ሐዋርያትን ማለት አይደለም። ሐዋርያትማ እውነተኛ አማኞች እንደሆኑ ቁርአንም መስክሮላቸዋል። ግን አዚስ ታይም ነው ምልህ በአሁን ሰዓት አንተ እስራኤል ተብሎ የሚጠሩትን አማኞች ብለህ ትጠራቸዋለህ? መቼም እነሱ ይሆናል ብለው እያመለኩ ነው አሁን እስካሁን ድረስ። በአንተ እይታ ልክ ናቸው? ትክክል ናቸው? በጣም ይገርምሃል። እኔ ግን እዚህ ላይ ለመፍረድ ይከብደኛል። እንዴ ለምን ክርስቶስን ያልተከተለ ትክክል ነው ብለህ ታምናለህ ማለት ነው? ያ አምናለሁ እዚህ ላይ ክርስቶስን የማይከተልም ትክክል ነው ብለ ያ ምክንያቱም መጽሐፍ ቅዱስ ይናገራላ ምን ይላል መጽሐፍ ቅዱስ ስለሚል መጽሐፍ ቅዱስ መንገድም ህይወትም እኔ ነኝ ይላል በቃ ይህን ነው ያልኩ ስለዚህ ክርስቶስን ያልተከተለስ ትክክል ነው ያልተከተለ ምክንያቱም ኢየሱስ እስተተናገረ ድረስ እኔ ማምነው ያው ሰው ሁሉ በክርስቶስ ኢየሱስ ወደ እግዚአብሔር መግባት እንዳለበት ነው እኔ ማምነው። እሱን እኮ ተቀበልኩ ወገኔ። ክርስቶስን ያላመነስ ነው ምልህ ያላመነ ሰው ትክክል ነው። አዎ በዚህ ነው በዚህ አምናለሁ እኔ ለራሴ ነው ገብቶኛል። አንተ በራስህ እንደምታምነው ክርስቶስ መንገድም ህይወትም ነው ብለሃል። እኔ ደግሞ በክርስቶስ አላምንም እኔ በክርስቶስ አላምንም ብልህ ትክክለኛ ነኝ ለአንተ? እንዴ ያ መብትህ ነዋ መብትህ ነው አላምንም ማለት መብትህ ነው እንደ መብት መብት ነው እሺ እንደ መብት መብት ነው እንደ ጽድቅስ ያጸድቀኛል ኢየሱስ መከተል ያጸድቃል አለመከተል አለመከተል አለመከተል አያጸድቅም ብዬ ነው የማምነው በጣም ጥሩ ታዲያ እስራኤሎች ኢየሱስን መች ይከተሉታል የሚከተሉ አሉ የማይከተሉ አሉ በአሁን ሰዓት አሉ አሉ ክርስቲያኖች አሉ እስራኤሎች አሉ ክርስቲያኖች፣ እንደውም ፍልስጤሞች አሉ ክርስቲያኖች። እስቲ ስንት percent ናቸው እስራኤላዊ ክርስቲያን? ስንት percent? አንድም ሰው እንዴ ኢየሱስ ክርስቶስ የሚገቡት ትንሽ ናቸው ይላል እኮ የሚገቡት ትንሽ ናቸው። አንድም ሆነ ሁለት አንድም ሆነ ሁለት እንግዲህ ያው ኢየሱስ ክርስቶስ ሲመጣ እንግዲህ እኛ የምናምነው ኢየሱስ ክርስቶስ የሁለተኛው መምጫ ነው። አሁን የሁለተኛው መምጫ እንደተቃረቡና አሁን ምልክቶች ሁሉ እየታዩ ነው። ምሳሌ የመጨረሻውን ዘመን ኢየሱስ ክርስቶስ ተናግሯል። ጦርነት ሊሆን ይችላል፣ መሬት መንቀጥቀጥ አለ እና አሁን እኔ ማምነው የጌታ ኢየሱስ ክርስቶስ የተናገራቸውን ነገሮች እየተፈጸሙ ነው ያሉት። ለምሳሌ ሮሜ ምዕራፍ ምዕራፍ አንድ ላይ ምንድን ነው የሚለው ሴቶች ሴቶች እንትናቸውን ትተው ለራሳ እርስ በርሳቸው እንትናሉ ይላል ወንዶች እና ይሄ ይሄ አሁን በቃ እንግዲህ ይሄ እየተከሰተ ነው ያለው። ለምሳሌ እንግዲህ ለምን መሰለ እኔ የምልህ ጎዲሳ፣ እኔ ልልህ የፈለግኩት እስራኤሎች ኢየሱስን አይከተሉትም። ለምን ቅድም አንተ ራስህ እንደመሰከርከው የእኛ ኢየሱስ ገና አልተወለደም፣ ወደፊት ይመጣል እኮ ነው የሚሉት። እነሱ የሚጠብቁት ሐሰተኛውን ክርስቶስን ነው፣ እውነተኛውን መሲህንማ አይከተሉትም። አየህ ስለዚህ እነሱ ጥምነት ላይ ናቸው። እኛ ሙስሊሞች ግን ልልህ ፈልጌ ነው አሁን የነቢዩ መሐመድ ተከታይ የሆነን አለም ላይ ያለን ሙስሊሞች ግን የማርያም ልጅ ኢየሱስን አምነን ተቀብለናል። ከድንግል መወለዱን እናምናለን። ለእስራኤላውያኖች ነቢይና መልእክተኛ ሆኖ ከአላህ ዘንድ የተላከ መሆኑን እናምናለን። ተአምራት የማድረግ ችሎታ እንደተሰጠው እናምናለን። ከእናንተ የምንለየው አሁን ምንድን ነው? አንድ የአምላክ ልጅ አይደለም ነው እኛ የምንለው፣ ፈጣሪ ልጅ የለውምና ሁለት የስላሴ አካልም አይደለም ነው የምንለው ለምን አምላክ አንድ እንጂ አንድ ሶስት ተብሎ አይጠራም ነው የምንለው እኔ በስላሴ አላምንም እኔ ክርስቲያን ነኝ ግን በስላሴ አላምንም እሺ በማን ነው የምታምነው እኔ በኢየሱስ ክርስቶስ በቃሉ ብቻ አምላክህ ማን ኢየሱስ እሱ ነው የፈጠረ ኢየሱስ ኢየሱስ በስጋ መጣ በስጋ መጣ በስጋ ተወለደ እንጂ እግዚአብሔር ወለደ ወይም ተሴት ወለደው ማለት አይደለም። ኢየሱስ ክርስቶስ አምላክን አምላክ ነው ስን አምላክ ነው ስን እኔ መጽሐፍ ቅዱስ ላይ እንዳየሁት ከሆነ ለምሳሌ ኢየሱስ ክርስቶስ ራእይ ላይ ይናገራል፣ ሊፈርድ ይመጣል ይላል። ለምሳሌ አሁን አንተ ምን ያህል ነው? አርባ አመት ነው የሚቀመጠው በዚህ ሲመጣ ኢየሱስ። አዎ ሀዲሱ ላይ እንደተነገረን አርባ አመት ይላል። ዮሐንስ ራእይ ምዕራፍ ምዕራፍ አንድ ላይ ነው። ሁለት ላይ ነው እንደዚህ አይነ ምዕራፍ አስራ አንድ ኖ ምዕራፍ ሀያ አንድ ላይ ነው የሚናገረው። አንድ ሺህ አመት ነው የሚቀመጠው ኢየሱስ እንደዚያ ይላል መጽሐፍ ቅዱስ ላይ እንደዚያ። እሺ፣ ስለዚህ አሁን ለአንተ አምላክህ ፈጣሪህ ኢየሱስ ነው ማለት ነው። ኢየሱስ ፈጣሪ በስጋው በስጋው ሰው ነው። በምኑ ነው አምላክ የምትለው? አምላክነቱ በመንፈሱ ነው በመለኮቱ በመንፈሱ ነው አምላክነቱ Only Jesus ነህ ማለት ነው አንተ Apostolic Church ነህ Only Jesus እንዲያውም እዚህ Paltalk ላይ ነው የሰማኋቸው <laughs> Paltalk ላይ እኔ ግን Only Jesus Paltalk ላይ ነው የማውቃቸው እኔ ጌታን ኢየሱስ ክርስቶስን እኔ ኦርቶዶክስ ኦርቶዶክስ ነበሩ ቤተሰቦቼ ግን ሱዳን ሱዳን ሀገር ሱዳን ሀገር ሄዱ በኋላ ነው ወደ ክርስትና ኦርቶዶክስ እውነት መጽሐፍ ቅዱስ ሳነብ ስከታተል እንግዲህ ይሄ የኔ እንትን ነው ስከታተል በአማርኛ መጽሐፍ ቅዱስ ያነበብኩት ስለ ነገር ነው እና ከዛ ወዲህ እኔ ኦርቶዶክስም ወጣሁኝ መጽሐፍ ቅዱስ ነው የምከተለው እንጂ ሃይማኖትን አልከተልም። እኔ ብዙ ሃይማኖቶች አሉ፣ ያንን እኔ አልከተልም። እንዲያውም አሁን በጣም ብዙ ነገር ቁርአኑም ሳነብ በጣም ራሱ ቁርአን ሞራል ይሰጠኛል ሳነብ። ምክንያቱም አንዳንድ ነገሮች አሉ ከቁርአን ላይ ስለ ሙሴ ስለ ኖህ ሁሉ ነገር ይናገራል እና ስለ ዳዊድ ስለ ዳዊድ እና ይህን ነገሮች ሁሉ ሱዳን ሀገር ሆኜ ትንሽ አወቅኩ። ጊዜ ደግሞ አሁን ባልቶክ ላይ እየተረዳሁ እየተረዳሁ ነው እና በስላሴ ማምን የነበረው በድሮ በኦርቶዶክስ በነበረው ጊዜ ነው። አሁን ግን እኔ በስላሴ አላምንም፣ ምክንያቱም መጽሐፍ ቅዱስ ላይ የለም። በአብ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት ያርጓቸዋል እንጂ በስላሴ አላለም ኢየሱስ ክርስቶስ። Okay። እሺ፣ ጥሩ ነው። አንድ እውቀት አግኝቻለሁ። ምንም ችግር የለም። ማወቅ ስለፈለኩ ነው። ስለዚህ አንተ ኢየሱስ አባት የለውም ብለህ ታምናለህ ማለት ነው? ነው አባት የለውም ኢየሱስ ክርስቶስ ተሴት ተወለደ ነው የሚለው እንጂ ተሴት ተወለደ እናት አለው አባት ግን የለውም <laughs> የለውም ስለዚህ እግዚአብሔር ከሴት ተወልዷል <laughs> በጣም ጥሩ ጥያቄ <laughs> ተሴት ተወለደ ግን ከማርያም ጋራ ግንኙነት የለውም በመንፈስ ነው መንፈስ ነው እንጂ የተወለደው ገብርኤል መንፈስ ገብርኤል እንግዲህ የምስራችን እንደምትወልድ ነገራት። ግን እንዴት እስቲ ቆይ በቃ ይሄኛው ወንድም እስቲ አንድ ያስረዳ እዛው አንተ mic ላይ ሁንና የኔን ተራ ለአንድ ወንድሜ ልልቀቅለትና እስቲ ሁለታችሁ ትግባቡ ይሆናል። brother ዋሂድ mic ያዝ። mic free። OK። السلام عليكم ورحمة الله وبركاته يا مسلمون ومسلمات እንዲሁም group ውስጥ የታደማችሁ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? ጎዲሳ ጎዲሳ ዋሂድ እባላለሁ። ጎዲሳ ሰላም ነው? እሺ፣ እያደመኩ ነው፣ እያደመኩ ነው። ዋሂድ እባላለሁ። የምታወቁ በመጀመሪያ ደረጃ እሺ፣ ቀጥል። እሺ፣ ምንድነው አንተ ያልከው መሰለ የሐዋርያት ቤተክርስቲያን አስተምሮት ነው አንተ እንትን የምትለው የሐዋርያት ቤተክርስቲያን ባትቀበልም አንተ ከምትናገረው ንግግር አንጻር የሐዋርያት ቤተክርስቲያን አስተምሮት ነው በአንተ ላይ የሚንጸባረቅብህ ማለት ነው። በስላሴ አለማመን ጥሩ ነገር ነው። አሁን ይህም ጥያቄ መጠይቅ ዕብራውያን ምዕራፍ አንድ ቁጥር አምስት እና ስድስት ላይ እግዚአብሔርም አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባት ሆኗለሁ፣ እርሱም ልጅ ይሆነኛል ይላል። ማን ለማን ነው እየተነጋገረ ያለው? እንትን ዕብራውያን ምዕራፍ ስንት ነው አልከኝ? ዕብራውያን ምዕራፍ 1 ቁጥር 5 እና 6 ላይ እግዚአብሔርም አለኝ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ አለ። እኔ አባት ሆኖአለሁ፣ እርሱም ልጅ ይሆነኛል አለ። ማን ለማን ነው ልጅ የሚሆነው? ማን ለማን ነው አባት የሚሆነው? ወለድኩ ሲልስ ምን ማለት ነው? ዛሬ ሲልስ እሺ OK፣ አይ እንድታስረዳኝ ነው። ችግር የለም። ረጋ ብለህ እንትን በለኝ፣ አስረዳኝ። አንተ ልጄ ነህ፣ እኔ ዛሬ ወለድኩ ይላል። አንተ ጨርስ፣ ላዳምጥ፣ ችግር የለውም። እየሰማሁ ነው። ስጨርስ እና ዕብራውያን ምዕራፍ አንድ ቁጥር አምስት እና ስድስት ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ አለው ይላል። አሁን እግዚአብሔር ለማን ነው አለው ብሎ ያለው? እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ብለዋል ይላል። አሁን እዚህ ጋር የምፈልገው point ምንድነው? ጥያቄ ማቀርበላ እግዚአብሔር ለማን ነው አንተ ልጄ ነህ ብሎ ያለው? አንደኛ። ሁለተኛ ነገር ደግሞ ዛሬ ወለድኩ ሲል ዛሬ የምትለው at certain point time የምንተመለክተው መቼ ነው የወለደው? ሶስተኛ መውለድስ ማለት ምን ማለት ነው? ራሱ እስቲ ሶስቱን ነገሮች ጠቅለል አድርገ ንገረኝ። ያ ጥሩ አሁን ይሄ በደንብ ስለ መጽሐፍ ቅዱስ እንትን እያጠናሁኝ ነው ገና። እዚህ ላይ ግን እኔ እንደሚመስለኝ እንግዲህ እግዚአብሔር ለኢየሱስ ክርስቶስ ምሳሌ በስጋ ለተወለደው ነው የሚናገረው እንጂ ኢየሱስ እግዚአብሔር በስጋ ወለደው ማለት አይደለም እስላሞች የሚሉት በስጋ እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልዩ ነው ስንል በስጋ የወለደው ነው የሚያደርጉት እነሱ ነው እንደዛ አይደለም አሁን የኛ የኛ አይደለም ጎዴ ጎዴ ጎዲሳ ኢየሱስ ክርስቶስ ወደ እሺ አይ እንደዛ አይደለም። እኔ አሁን ስለ ሙስሊሞች እኛ ስለምንለው ነገር ሳይሆን እግዚአብሔርም አለኝ አንተ ልጄ እኔ ዛሬ ወለድኩ ይላል እና ዛሬ ወለድኩ ሲል ወለድኩ ማለት ምን ማለት ነው? አሁን በስጋ ነው ብለህ አንተ አታምንም። ግን ምን ማለት ነው ራሱ ወለድኩ ማለት ምን ማለት ነው ራሱ? እሱን ነው የፈለኩት። እኔ ትርጉም ይሄንን ልትልልህ አልችልም። እኔ ልተርጉምልህ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እኮ ትፈቅድልኛለህ? እኔ ልተርጉምልህ። እንግዲህ ትርጉሙን ካላወቅከው እኔ ልንገርህ። ትፈቅድልኛለህ? ተርጉምልኝ። እሺ፣ OK ጥሩ። እንዴ በስላ አንድ ጊዜ አንድ ጊዜ ዋሂድ መማርም አለብኝ መማርም አለብኝ እንጂ ቆይ አንድ ጊዜ ቆይ፣ እዚህ ላይ አንድ ነገር መናገር እፈልጋለሁ። ፎልድ በጣም አመሰግናለሁ። ጋዲሳ አንድ ነገር ማወቅ አለብህ። ይህ ወንድማችን ዋሂድ እንዳንተ ያው ከክርስቲያን ወደ ሙስሊም የመጣ ነው። ከሱ ላይ ያው ብዙ ትምህርት ትማራለህ ብዬ ነው የምገምተው። እዚህ ላይ አንድ ነገር ልንገር እፈልጋለሁ። ይሄ እንዳንተ ያው ወገናችን ነበረ፣ ግን እስልምና ከክርስቲያን ወደ እስልምና የመጣ ነው እና እሱን እንድታውቁ ነው ይህ ነገር ልንገራችሁ ብዬ ነው ያጀማ። ለምን ካላወቀ ጊዜ የመጣበት ያው እንዳንተ ነበረ። ያው እሺ፣ ጥሩ እኔ እኮ ፈቀድኩለት እኮ እንዲህ እንዲህ ነገር በቃ እሱን ለማወቅ ብቻ ነው። ኢንሻአላህ እኔ እኮ ፈቀድኩለት፣ ፈቅጀለታለሁ እንዲህ ነገር አይተርጉሙና OK mic free፣ ቀጥልበት። OK ጎዲሳ ዕብራውያን ምዕራፍ አንድ ቁጥር አምስት እና ስድስት ስትመለከተው ዕብራውያን ምዕራፍ አንድ ቁጥር አምስት እና ስድስትን ስትመለከተው እግዚአብሔርም አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል አለ። እዚህ ጋር ሶስት ነጥቦችን ነው የምትመለከተው። አንደኛው የመጀመሪያው እግዚአብሔር አንተ ልጄ ነህ ብሎ ሲናገር እግዚአብሔር ያለው እየተነጋገረ ያለው ከኢየሱስ ጋር ነው። አንደኛ ሁለተኛ እኔ አባት ሆነዋለሁ እርሱ ልጅ ይሆነኛል ሲል እግዚአብሔር አባት ይሆናል፣ ኢየሱስ ልጅ ይሆናል። ሁለተኛው ነጥብ እሱ ነው። ሶስተኛ ዛሬ ወለድኩ የምትለው ነገር ዛሬ የምትለው at certain point time ን ያመለክታል፣ ጊዜን እንደሚያመለክተው ከዛ ጊዜ በፊት ኢየሱስ በህልውና ደረጃ ራሱ አልነበረም። ሶስተኛ አራተኛውና የመጨረሻው ወለድኩ የምትለዋ ነገር ቢጎትን የሚለው ነገር ምንን ነው የሚያመለክተው ሲባል መፍጠርን ነው የሚያመለክተው። ለምን ብትለኝ መዝሙረ ዳዊት ምዕራፍ ዘጠና ቁጥር 2 ላይ አንድ ሰው ጥቅስ ያወጣልኛል። መዝሙረ ዳዊት ምዕራፍ ዘጠና ቁጥር 2 ላይ ተራሮች ሳይወለዱ አንተ ከጥንት ጀምረ አንተ ነህ ይላል። አሁን ጥያቄ የሚነሳው ተራራ ይወለዳል ወይ ነው። እግዚአብሔር ተራራን ወልዷል ወይ ነው። ጎዲሳ ምን ማለት ነው? እንድትረዳው ነው። ጥሩ ጥሩ ጥያቄ መፈጠራቸው ነው የሚያመለክተው። እነህ ምድርና ሰማይን የፈጠረ እግዚአብሔር ነው። ኢየሱስ ክርስቶስ ሰማይና ምድር ሳይፈጠር ነው መጽሐፍ ቅዱስ የሚለው። ኢየሱስ ክርስቶስ ሰማይና ምድር ሳይፈጠር ነበረ። አሁን ይኸውልህ እሱ ላይ አሁን አልመጣሁም። አሁን ምንድን ነው ይሄ? እሺ አዎ አሁን ይኸውልህ OK እንትን በለው መዝሙረ ዳዊት ምዕራፍ ዘጠና ቁጥር ሁለት ላይ ተራሮች ሳይወለዱ ማለት ተራራ ሳይወለድ ማለት ተራራ ሳይፈጠር ማለት ነው በሚለው ተረድተዋል አይደለ? ተረድቼዋለሁ። እና ታዲያ ኢየሱስ ክርስቶስ ሰማይና ምድርን የፈጠረ አምላክ አዎ፣ ልክ እንደዛው ዕብራውያን ምዕራፍ 1 ቁጥር 5 ቆይ እሱ ቃል መጣውም እኮ አሁን እኮ እሱን ለማለት መጀመሪያ እስኪ መወለድ የሚለውን ነገር እንትን እንበለው። መጀመሪያ መወለድ የሚለው አረፍተ ነገር ላይ እዛ ላይ አንተ ልጅ ሆነ የዛሬ የወለድኩ ይላል። ስለዚህ ወለድኩ የሚለው ነገር አነጋገር ራሱ መውለድ ፈጣሪ ጾታ የለውም፣ ወንድም ሴትም አይደለም፣ ሚስትም የለውም። ስለዚህ ፈጣሪ ወለድኩ ማለት ፈጠርኩ ማለት ነው ለምን መዝሙረ ዳዊት ምዕራፍ ዘጠና ቁጥር ሁለት ላይ ካልሆነ ታዲያ መፈጠርኩ የሚባለው ነገር ታዲያ ወለድኩ ሲል ምን ማለት ነው? መዝሙረ ዳዊት ምዕራፍ ዘጠና ቁጥር ሁለት ላይ በስጋ መምጣቱን ነው የሚናገረው። ይሄ ኢየሱስ ክርስቶስ በስጋ መጣ። ወለድኩ ነው የሚለው። በስጋ መጣ ሳይሆን የሚለው ጥቅሱ ወለድኩ፣ ዛሬ ወለድኩ ነው የሚለው። አንድ example አምጣልኝ። እኔ አንድ example አመጣሁልህ፣ እኔ ትርጉሙን የሚገባ አንተ ደግሞ አንድ example ማምጣት አለብህ። ካልሆነ ግን burden of proof zero ነው ማለት ነው የሚሆነው። እንደዛ እንዳየው ምንድነው እኔ አንድ example አመጣው። መዝሙረ ዳዊት ምዕራፍ ዘጠና ቁጥር ሁለት ላይ ተራሮች ሳይወለዱ ይላል። ተራራ ሳይወለድ ማለት ነው ሳይፈጠር በዛ ሂሳብ በዛ ቀመር ሄድኩና ዕብራውያን ምዕራፍ 1 ቁጥር 5 እና 6 ላይ ስመለከተው እግዚአብሔርም አለኝ አንተ ልጄን እኔ ዛሬ ወለድኩ አለ። እግዚአብሔር ጾታ የለውም ወንድም ሴትም አይደለም ካልሆነ ታዲያ እንዴት ነው የሚሆነው ሲባል ወለድኩ የሚለው ነገር meaning ያስፈልገዋል። meaning ካስፈለገው መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ባለው ነገር ፈሰርኩት እኔ። አንተ ግን አይ መወለድ ማለት መፈጠር አይደለም ካልከኝ ምን ማለት እንደሆነ በቂ የሆነ ነገር መረጃ ይዘን መቅረብ መቻል አለብህ ነው እንግዲህ ይሰማል አይደል mic يا جماعة አለ ጎዲሳ نعم ይሰማል brother ዋሂድ جزاك الله خير። እንግዲህ አሁን የዶክተርም ፕሮግራም ሰዓት ደርሷል ሹክራን ወንድማችን ጎዲሳ ወገናችን እንኳን ደህና መጣ አትጥፋብን ያው እኛ ዋና መልእክታችን ምንድነው ይሰማል ጎዲሳ ጎዲሳ አፋህም ምን እንደ የለህም? OK በቃ ወደ ዶክተር ፕሮግራም እንገባለን። እንግዲህ በሺር አለ ጎዲሰም የለም።